ይሄ ፈጣሪ አያሰኝም። ታዲያ ያንን ጭቃ ኢየሱስ ወፍ አደረገው ወይ ቀጥሎ ስንል አላደረገውም። ቃሉ ምንድን ነው የሚለው? በውስጡም እተነፍስበታለሁ አለ። ከዛስ በአላህም ፈቃድ ወፍ ይሆናል አለ። ጭቃው ወፍ ሆኖ እንዲበር የማን ፈቃድ አስፈለገ? የጌታ አላህ ፈቃድ አስፈለገ። ወፍ አድራጊው አምላክ አላህ እንጂ ነቢ ዒሳ አይደለም። ስለዚህ ኢየሱስን ፈጣሪ ነው ለማለት ሽታውም የለም ነው እዚህ ጥቅስ ውስጥ ወፍ አድርጎ ያበረረው ጌታ አላህ ነው የጌታ አላህ ፈቃድ ባይኖር ኖሮ ጭቃው ጭቃ እንደሆነ እዛው ይቀር ነበር ወፍ ሆኖ አይበርም ነው ኢየሱስ ወፍን ሰራ እፍ ሲልባት ወፍ ሆና በረረች የሚባል አይነት አማርኛ ማንንም አያታልልም አይልም ቃሉ ቃሉ ያላለውን ነገር ለማለት አንሞክር በሱራ 1934 ላይ ኢየሱስን እውነተኛ ቃል ይለዋል ብለሃል። ይሄም ትልቅ ስህተት ነው። ኢየሱስን አይደለም ቃል ያለው ሱራ 1934 ላይ ሱረቱ መርየም ታሪኩን ነው። ከላይ ከቁጥር 16 ጀምሮ እስከ 33 የመርየም ልጅ ዒሳ ማለት ማን እንደሆነ ትክክለኛ ገጽታውን ጌታ አላህ በቃሉ ከዘረዘረልን በኋላ 34 ላይ ምን አለ? ይህ የመርየም ልጅ ዒሳ ነው አለ። ወንድማችን እንግሊዝኛውን paste ብታደርገው አልহামዱሊላህ 15 ካለ ይህ የመርየም ልጅ ዒሳ ነው ከላይ ታሪኩ ሲጠቀስ የነበረው ያም በእርሱ ሲጠራጠሩበት የነበረው እውነተኛው ቃል ነው አለ እውነተኛው ቃል statement ኡን ነው ከላይ ሲነገር የነበረውን ነገር ነው that is jesus the son ኦፍ mary the word of truth about which they are in dispute ጥርጣሬ ውስጥ የገቡበት እውነተኛው ቃል ታሪኩ ትክክለኛ ማንነቱ ገጽታውን ነው እንጂ እውነተኛ ቃል ያለው ኢየሱስ word of አላህ የሚለውን ለመግለጽ አይደለም ታሪኩን ነው ማንነቱ ከቁጥር 16 እስከ 33 ሲጠቀስ የነበረው ይሄ ነው እውነተኛ ቃል ከዛ ውጪ እዚህ በኩል ድንበር አልፈው ጌታና አምላክ የአምላክ ልጅ የሚሉ ክርስቲያኖች በዚህ በኩል ደግሞ ክብሩን ዝቅ አድርገው ነብይነቱንም ተጠራጥረው የዝሙት ልጅም ብለው በድንግልና መወለዱን የካዱ አይሁዶች እንዳሉት ሳይሆን አላህ እንደገለጸው እውነተኛ ቃል ይሄ ነው ነው ታሪኩ ነው ምንም የሚያገናኘው ነገር የለምና ኢየሱስ ቃል አይደለም በአላህ ቃል የተፈጠረ ፍጡር ነው ሱራ 546 ላይ ደግሞ የተናገርከው ይገርማል እዛም ላይ ሂደን እንመልከተው በሱራ 546 ላይ በነቢያቶቹ ፈለግ ላይ የመርየም ልጅ ዒሳን ነቢይና መልእክተኛ አድርገን ላክ ነው ይላል። መልእክተኛ ሆኖ ተልኳል። ኢንጂልንም በውስጡ ቀጥታና ብርሃን ያለበት ከበፊቱ ያለውንም ተውራት አረጋጋጭ ሆኖ ሰጠ ነው ይላል። የስ አላህ ለዒሳ የሰጠው እንጂል ጨለማ ሳይሆን ብርሃን ነው። የሚያስተባብል ሳይሆን የበፊቱን መጽሐፍ የሚያጸድቅ የሚያረጋግጥ ነው። ታዲያ በዚህ የሚክድ ሙስሊም አለ ብለህ ታምናለህ? ነገር ግን አላህ ለዒሳ የሰጠው እንጂል ማቴዎስ የጻፈው አይደለም። አላህ ለማቴዎስ አይደለም መጽሐፉን የሰጠው ለማርቆስ አይደለም፣ ለሉቃስ ወይ ለዮሐንስ አይደለም፣ ወይም ጳውሎስ ለአስራ አራቱ ክፍላተ ሀገራት የላከው መልእክት አይደለም። ለጳውሎስ አይደለም የተሰጠው፣ ለኢሳ ኢንጂልን ሰጠሁት ነው የሚለው ጌታ አላህ። ማቴዎስ እንዲጽፍ አረኩት አላለም፣ ወይም ሉቃስ እንዲጽፍ አረኩት አላለም። እዚህ ቦታ ላይ የተነገረውን ከማይገናኘው የባይብል መጽሐፍ ጋር አገናኝተን ጠምዝዘን ቁርአን ያልተሸከመውን መልእክት እንዲሸከም ለማስገደድ አንሞክር። ቢያንስ ማንበብና መረዳት የሚችሉ ሰዎች እንዳሉ ልናስብ ይገባል። ስለዚህ አላህ ለዒሳ እንጅልን ሰጥቶታል። ማንኛውም ሙስሊም አምኖ ይቀበላል ማለት ነው። መጨረሻ ላይ እንግዲህ ምን ብለሃል? አላህ እግዚአብሔር ከሆነ የምትለውን ነገር በቀጣዩ እናያለን ብለሃል። አላልኩህም፣ በተቃራኒው ነው ያልኩህ። አንተ እግዚአብሔር የምትለው አላህ ከሆነ ነው ያልኩህ። እኔ አላህማ አላህ ነው ብዬ ነው የማምነው። ምክንያቱም የአምላክ ስም የራሱ የግል proper noun ስለሆነ ከሀገር ሀገር አይቀያየርም። ዓለም ላይ ያሉ ሙስሊሞች ፈጣሪ አምላካቸውን አላህ ብለው ነው የሚጠሩት። ልክ የግል ስማቸው ወደ በተለያየ ሀገር ፓስፖርት ሲዘዋወሩ ስም ተተርጉሞ የተጸውኦ ስም እንደማይተረጎመው ሁላ የጌታ አላህ የተጸውኦ ስሙም አላህ ነው፣ አይተረጎምም። እግዚአብሔር የሚልን ስም የሰበከ አንድም ነብይ የለም። የሚገኘው አማርኛው መጽሐፍ ቅዱስ ላይ ብቻ ነው። በሌሎች ሀገር ያሉ መጽሐፍ ቅዱሶች ውስጥ አይታወቅም። የሌላ ሀገር ክርስቲያኖች አያውቁትም ይሄን ስም እንኳን እኛ ልንቀበለው ይቅርና አንተ ራስህ ከሌላ ሀገር ክርስቲያን ወገንህ ጋር አትግባባበትም በዚህ ስም እንደ ቋንቋው ነው ትለኛለህ ነጭ ከሆነ God ብለህ ትስማማበታለህ መቼ ነው የአምላክ ስም ወይም proper noun መተርጎም የተጀመረው ያማ ከሆነ ወዳጅህ አሸናፊም እንደዚሁ ከነሱ ጋር ለመግባባት ሲል what is your name በሚሉበት ሰዓት winner ይበላቸዋል ለምን አሸናፊ ይላቸዋል my name is winner ብሎ መናገር አለበት ለምን አሁን እንግሊዝኛ ተናጋሪዎች ጋር ነው ያለው ለምን አሸናፊ ብሎ ራሱን ያሳውቃል አልማዝ የምትባል እህት ካለችህም diamond ብላ ስሟን ታስተዋውቅ በዛው መልኩ ደግሞ ትግስት የምትባል ዘመድህ አረብ ሀገር ለስራ ከገባች صبر ብላ ነው መናገር ያለባት ማለት ነው ከአረቦቹ ጋር ለመግባባት እንዴት ስም ይተረጎማል አላህም የተጸውኦ ስም ነው ስለዚህ በቅዱስ ቁርአንም በትርጓሚዎችም በአለም ሙስሊሞችም ዘንድ የታወቀ መለኮታዊ ስም ነው ያ ብቻ አይደለም አረብኛው መጽሐፍ ቅዱስ ራሱ አላህ ብሎ ነው የሚናገረው አላህ እኛ አላህን እግዚአብሔር ብለን ለመጥራት ምንም የሚያስገድደን ነገር የለም አንተ ግን እግዚአብሔር የምትለው ይሄን አንድ አላህ ከሆነ ያግባባናል ነው ያልኩ ስለዚህ ለማጠቃለያ ያክል ወደ ኢየሱስ ስንመጣ ወደ ርዕሱ አዎ ኢየሱስ አምላክ አይደለም የአላህ ቃል ተናገረ እንዳልሆነ ነግሮናል ከመጽሐፍ ቅዱስ ቅድም አሳይቼሃለሁ ተጨማሪ ጥቅሶችንም እሰጥሃለሁ አምላክ ላለመሆኑ ማስረጃ በራሱ ኃይል ምንም ነገር ማድረግ እንደማይችል ራሱ መናገሩ በዮሐንስ ወንጌል ምዕራፍ 5 ቁጥር 19 እዛው ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ብሏል። ዘጋ። እኔ ከራሴ አንዳች ላደርግ አይቻለኝም። ከራሱ ምንም ማድረግ የማይችለውን ጌታዬ ነህ አምላኬ ነህ ብዬ እንዴት አድርጌ ነው የማመልከው? ምንም የለውም። እንደሰማ ሆኖ የምፈርደው። ፍርዴም ቅን ነው። የላከኝን ፍቃድ እንጂ የራሴን ፍቃድ አለሻም አለ። ምን አለው? የላከው ፈቃድ አለው። ፈቃድ ይጠብቃል የላኪውን። ስለዚህ እኔ ኢየሱስን የምጠይቀው ማን ነው የላከህ ነው ጥያቄው። የላከው አምላክ ካለው ያንን አምላክ ነው እኔ የማመልከው። የተላከውን ኢየሱስን ሳይሆን የላከውን ነው። ተልኬ መጣሁ ብሏል። ስለዚህ ዒሳ ተልኳል። መልእክተኛ ነው አላህ ጌታው ነው ከአንድ አላህ ውጭ ሌላ ጌታ የለም ዒሳ ነብይ ነው ነብይ ነኝ ብሏል በመጽሐፍ ቅዱስ መልእክተኛ ነው መልእክተኛ ነኝ ብሏል አምላክ ነኝ ብሎ ግን አንድም ቦታ ላይ አልተናገረም ቅድም ኢሳይያስ 9:6 ላይ ብለህ ተናግረህ ነበር ኢሳይያስ 9:6 ከፍተህ ይኸው ለኢየሱስ ነው የምትል ከሆነ ትንቢቱ ላይ አንድም ለኢየሱስ አልተፈጸመም አንዱም ለኢየሱስ አልተፈጸመም ከፈለክ ጥቅስ በጥቅስ እንድንወያይ ከፈለክ አውጥተን ማየት ይቻላል። ለኢየሱስ አልተፈጸመም። ኢሳይያስ 9:6 ላይ ያለው ጥቅስ ማለት ነው። ያ እንዴት እንደሆነ ካስፈለገ ዘርዘር አድርጎ ማብራራት ይቻላል። እና ወደ ዋናው ነጥብ ስንመጣ ያው አንተ ጥያቄና መልሱን ስላልፈለግክ ሰፊ ነገር መናገር ፈልገህ ስለሆነ ነው። የመርየም ልጅ ዒሳ አሁንም የአላህ መልእክተኛ ነው። ነብይና መልእክተኛ በመሆኑ እናምናለን። ባሪያው ነው፣ ልጁ አይደለም፣ አምላክ አይደለም። ከአላህ ውጪ ሌላ አምላክ የለም። Mike Free. በጣም ጥሩ ነው። እንግዲህ ያው ለእኔና ለአንተ ብቻ ሳይሆን ለሚሰማው ሰው የሚገባ ነገር አለው። እግዚአብሔር በዚህ ውስጥ የሚናገረው ሰው አለው። እኔና እናንተ ላንተማመን እንችላለን። ጥቅሶቻችንን ልንለዋውጥ እንችላለን። መንፈሱን ልናስቀይር እንችላለን። ከእግዚአብሔር ግን ሊደበቅ የሚችል ምንም ነገር የለም የለም። አንዳንድ የምትናገራቸው ኃይለ ቃል ያላቸው ቃላቶች እኔ አልፈርድብህም ቁርአኑ ስለሚል ነው። ማልፈርድብህ ቁርአኑ ስለሚል ነው። ቁርአኑ በሱረቱ መይረም 97 ላይ በምላስህም ወይንም ቁርአንን የገራ ነው በእርሱ ጥቂቶቹን ልታበስርበት በእርሱም ተከራካሪዎችን ህዝቦች ልታስፈራራበት ነው ይላል። እኔ ሲገባኝ እግዚአብሔር ቃል መማማሪያና ወደ ህይወት አንዳችን ወደ ህይወት የምንመጣበት እንጂ የማስፈራሪያ ቃላቶች ሊሆኑ አይገባም። በማስፈራራትም የእግዚአብሔርን መንግስት አናስወርስም። እንደውም ወደ ሲኦል እንዲሄድ ነው የምናደርገው። ራሳችንን ወደ ሲኦል እንዲሄድ የምናደርገው በማስፈራራት። ስለዚህ ይሄን ቁራኑ ስለሚል ለምን ኃይለ ቃላቶችን ትጠቀማለህ አልልህም አልልህም እና ህዝቦችን ለማስፈራራት ስለሚል እኔ የማውቀው መጽሐፍ ቅዱስ የፍቅር መጽሐፍ ቅዱስ ህይወቱን አሳልፎ የሚሰጥ የእግዚአብሔር ቃል የፍቅር ቃል የሚራራ ቃል የሚያዝን ቃል ነው እንጂ የሚያስፈራራ የእግዚአብሔር ቃል ነው ብሎ የሚያስፈራራ የሚል ነገር አላምንበትም። እንዳልከው ባንተ ባንተ አስተሳሰብ ያልከውን ነገር ያው ትርጉሞቹን ብልሃል። እውነት ነው፣ እውነት አይደለም። እግዚአብሔር በውስጣችን የሚያስቀምጠው ነገር ስላለ በዛ እናልፈዋለን። ኢሳያስ ምዕራፍ ዘጠኝ ላይ ምዕራፍ ዘጠኝ ቁጥር ስድስት በፍጹም ስለ ኢየሱስ የሚል አይደለም አልከኝ እና እሱም በደንብ መጽሐፉን እናንብበው አልከኝ ከላይ ያለውን አላነብም። ከቁጥር ስድስት ጀምሮ ብቻ ያለችው ላንብብልን። ህፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ሀያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱም ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም፣ የእግዚአብሔር ቅንነት ይህንን አድርጓልና ብሎ የእግዚአብሔር ቃል ይናገራል። እግዚአብሔር አብርቶልን ካልተረዳን በስተቀረ ከባድ ነው የእግዚአብሔርን ቃል መረዳትና ማወቅ። እግዚአብሔር ሲረዳን ግን በቅንነት እግዚአብሔርን ስንፈልግ ግን እግዚአብሔርን ፈልጉኝ ነው የሚለው። ፈልጉኝ ታገኙኛላችሁ ነው የሚለው። ካልፈለግን በቅንነት ካልፈለግን ብዙ የራሳችን ትርጉሞች ብዙ እውቀቶች አሉን። ካልፈለግን ከሱ መንገድ ውጪ ከሆነ ብዙ የምንላቸው ነገሮች አሉ። እሱ ግን የእግዚአብሔርን ቤት አይሰራም ነው። ስለዚህ አሁን ያልከኝ በሙሉ የመለስካቸው መልሶች በሙሉ መጽሐፍ ቅዱስን ተጻረህ ነው የምትመልሰውና ይሄ መጻረር ነው መጻረር ነው። እስቲ ጥያቄ ልጠይቅ ከዚህ አንጻር ጥያቄ ልጠይቅህ። ጥያቄ ምንድን ነው? ነቢዩ መሐመድ ለእስላሞች እንዲከተሉት የሰጠ መጽሐፍቶች አሉ። የሰጠ መጽሐፍቶች አሉ። ታውቃቸዋለ። ተውራት፣ ዘቡር፣ እንጅል፣ ቁራን። ለመሆኑ አንተ በነዚህ በአራቱም ታምናለ ወይ? ጥያቄ እኔ አሁን ከመልሶች የምረዳው ታምናለ ወይ በነዚህ በአራቱ? okay ከመልሱ በፊት ሁለት ነጥቦች ስላነሳህ እነሱን በዝምታ ማለፍ የለብኝም። ሱራ 1997 ላይ አንደኛ ያነበብከው ስህተት ነው ጥቂቶችን ልታበስርበት ያልከው ላይ እንየው በምላስህም ቁርአንን ያገራነው ይላል በምላስህ ማለት already በቋንቋህ ማለት ነው በእርሱ ጥንቁቆችን ልታበስርበት አለ ብስራትነቱ ለነማን ነው ለሚጠነቀቁ ጌታቸውን ለሚፈሩ የመጨረሻውን ዓለም ተስፋ ለሚያደርጉ ሰዎች ብስራት ነጋሪ ነው እንደሚድኑ ከጌታ አላህ ቅጣት ከጀሃነም እንደሚተርፉ ተከራካሪዎችን ህዝቦች ደግሞ ልታስፈራራበት ነው ምን እንደሚገጥማቸው ነው የምታስፈራራው ቅጣት ይገጥማቸዋል ጀሃነም እሳት አለ ነው አንተ ግን ልክ ቅዱስ ቁርአን የፍቅር መጽሐፍ እንዳልሆነ አድርገህ ለመግለጽ ሰዎችን በማስፈራራት ማሳመን አይቻልም። የኛ መጽሐፍ የፍቅር መጽሐፍ ነው አለ። እንዴ ወገናችን፣ እስቲ እንደው አንተ ራስህ እውነት ፈላጊ ከሆንክ ከሁሉ በፊት ለሰው የምትናገረውን ለራስ የምትተገብረው ከሆንክ አንተ አምላክ ብለህ የምትጠራው እግዚአብሔር ገሃነምን አልፈጠረም እና ገሃነም የምህረት መገለጫው ነው ብለህ ነው እንደምታምነው? ለምንድን ነው በመጽሐፍ ቅዱስ ውስጥ ገሃነም እሳት መኖሩ የተነገረው? ሰዎች ፍቅር እንዲኖራቸው ነው? ፍቅር ይጨምራል ብለህ ታስባለህ? እስቲ ቅድሚያ እኛው ራሳችን እውነትን ፈላጊ ሆነን እንቅረብ። ቅዱስ ቁርአን የሚያስተምረው የአላህ ነቢያቶች ሁሉ በጠቅላላ አብሳሪና አስፈራሪ ወይም አስጠንቃቂ ናቸው። ነቢያት ሁሉ ነው የሚለው እንደውም ቅዱስ ቁርአን። በሌላ አንቀጽ ላይ ምን ይላል? ወማ ኑርሲሉ ልሙርሰሊነ ኢላ ሙበሽሪነ ወሙንዚሪን ነቢያትን ወይም መልእክተኞችን በጠቅላላ አብሳሪና አስጠንቃቂ ያደርገን ቢሆን እንጂ አንልካቸውም አለ። ሁለት ሚና አለ። አንድ ማብሰር፣ በምን ያበስራሉ? በጀነት ማንን? ያመነና የተከተላቸውን። በምን ያስፈራራሉ ወይም ያስጠነቅቃሉ? በጀሃነም እሳት ማንን? የካደን ሰው። ምክንያቱም ከፊት ለፊታችን የሚጠብቀን ሁለት ዓለም ነው፣ የተድላና የስቃይ ዓለም አለ። የተድላው ዓለም ጀነት ነው። የስቃዩ ዓለም ጀሀነም እሳት ነው። ሰዎችን በጀሃነም ስታስፈራራቸው በጀነት ደግሞ ታበስራቸዋለህ። ይሄ ግልጽ እኮ ነው። ለምን ማስተባበል አስፈለገ? ታዲያ ማርቆስ በጻፈው ወንጌል ላይ በአንተው መጽሐፍ ላይ ያመነ የተጠመቀ ይድናል ብሎ እኮ አራት ነጥብ ብሎ በዛው አልዘጋውም። ያላመነ ግን ይፈረድበታል ነው ያለው። ይፈረድበታል ፍቅር ነው? ይፈረድበታል ብስራት ነው ወይስ ማስፈራሪያ ነው? ምን ማለት ነው? ይፈረድበታል ማለት ስለዚህ በኔጌቲቭ መልክ አንተ ማትረዳው እውነትን ፈላጊ ሆነ ከመጣ ቅን ልቦና ይኑርህ አዎ ይሄ የነብዩ መሐመድ አስተምህሮ ሳይሆን የሁሉም ነቢያቶች አስተምህሮ ነው አማኝ ተከታዮቻቸውን አምነው በእምነታቸው ጸንተው ከሞቱ በጀነት ያበስሯቸዋል የሚገጥማቸው ጀነት ነው አላማና ግባችን እሱን ለማግኘት ነዋ አለበዛ ግን በክህደት ለሞተ ሰው ደግሞ የሚጠብቀው ጀሃነም ነው። ነቢያቶች ጀሃነም አለ ብለው መናገራቸው ብስራት ሳይሆን የሚባሉ ማስፈራራት ነው። ሰው ከወዲሁ ጌታ አላህን ፈርቶ እንዲያቆም ነው። እግዚአብሔርን መፍራት የጥበብ መጀመሪያ ነው ነው እንጂ የሚለው መጽሐፍ ቅዱስ እግዚአብሔርን መውደድ አላለም እኮ መፍራት ነው ያለው። ስለዚህ መውደድ ብቻ ሳይሆን ፍርሃት የሚባልም ነገር አለ ማለት ነው። የፍቅር መጽሐፍ ለማለት ግዴታ በራሳችን ፍልስፍና ቃሉ ያልተሸከመውን ነገር እንዲሸከም እናስገድድና ተመልሰን ደግሞ ቃሉ ካለው አንወጣም እንላለን። ቃሉ እንዳይዳኝብን እንጠንቀቅ። አሁንም ስለዚህ ሱራ 1997 የሚያኮራ ጥቅስ እንጂ የሚያሳፍር አይደለም ነው። ይሄ አንደኛው ነጥብ ነው። ሁለተኛው ኢሳይያስ 9:6 ላይ የጠቀስከውን አንተም እንዳነበብከው እኔም አነበዋለሁ። ከዛ ወደ ጥያቄ ይገባለሁ። ኢየሱስ አይደለም ያልኩበትን ምክንያት ልነግርህ ስለፈለግኩ ነው ነቢዩ ኢሳያስ በትንቢት መጽሐፉ ምዕራፍ 9 ቁጥር 6 ላይ ህፃን ተወልዶልናል አለ ኢየሱስ አላለንም እንግዲህ ህፃን ነው ያለን ይሄን ህፃን አሁን ማግኘት አለብን ልጅም ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ሀያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህንን ያደርጋል ይላል። አሁን ምንድን ያለን? ለዚህ ልጅ ወይም ለዚህ ህፃን ምልክት ሰጥተን አንደኛ ስሙ ነው ያለን። ስሙ ስሙም ድንቅ መካር ሀያል አምላክ የዘላለም አባት የሰላም አለቃ ተብሎ ተጠርቷል እስኪ ሁሉን አይደለም መመለህ ወገኔ አንዱን መርጠ ታሳየኛለህ በአዲስ ኪዳን ውስጥ ኢየሱስ የቱ ጋር እንደዛ ተብሎ እንደተጠራ ድንቅ አንድም ቦታ ድንቅ ተብሎ አልተጠራም የኢየሱስ ስም ሆኖ መካር ተብሎ አልተጠራም ሀያል አምላክ ተብሎ አልተጠራም የዘላለም አባት ተብሎ አልተጠራም የሰላም አለቃ ተብሎ አልተጠራም እነዚህ ምንድን ናቸው ስሙም ነው ያለው ስም ናቸው ነው ያለው ስለዚህ የቱጋ ነው ይህን ለኢየሱስ ነው ብለን የምንተረጉመው? የቱጋ ኢየሱስ በእነዚህ ስም ተጠራ? ትንቢት ነው። ነብዩ ኢሳያስ እውነተኛ ነብይ ከሆነ ቃሉ መፈጸም ካለበት ቃሉ የሚናገረው ስለ ኢየሱስ ከሆነ የተፈጸመበትን ማየት እንፈልጋለን። በዳዊት ዙፋን ላይ ከናካቴውም ተቀምጦ ማያውቅም፣ እንኳን ለዘላለም ሊነግስ ይቅርና ለአንድ ቀን ንጉስ ከሆነ አያውቅም። አንተ ኢየሱስ ነው ካልክ የተፈጸመበትን ክፈትና አሳየን። ያ ነው የሚያግባባን። እንዲሁ በግድ አይባልም ወደ ጥያቄ ልምጣ ነብዩ መሐመድ አለይሂ ሰላቱ ወሰላም ለእናንተ ለሙስሊሞች ተውራት እንጂል ዘቡርና ፉርቃን መጽሐፍ ሰጥቷቸዋል ለመሆኑ በእነዚህ መጽሐፍ ታምናለህ ወይ ብለኸኛል በመጀመሪያ ነብዩ መሐመድ አለይሂ ሰላቱ ወሰላም ምንም መጽሐፍ አልሰጡንም ምንም የሰጡን መጽሐፍ የለም እሳቸው ነብይ ናቸው መልእክተኛ ናቸው ከአላህ ዘንድ ተልከዋል መጽሐፍን የሚያወርድ ጌታ አምላክ አላህ ነው እሳቸው የወረደላቸውን ራእይ ለህዝቦቻቸው የሚያደርሱ መልእክተኛ እንጂ መጽሐፍን የሚጽፉ ወይም የሚሰጡ አይደሉም። ይሄ አንደኛ እንድታርመው የሚያስፈልግ ነው። ሁለተኛ ተውራት ለኛ አልተሰጠንም። ተውራት ወይም የህጉ መጽሐፍ ለሙሳ ነው የተሰጠው፣ እስራኤላውያኖችን በህጉ እንዲያስተዳድርበት እንዲዳኝበት። ዘቡር ወይም የመዝሙር መጽሐፍ ተብሎ የሚጠራው ደግሞ እሱም ለኛ አልተሰጠም፣ ለዳውድ ነው የተሰጠው። ጌታውን የሚያመሰግንበት እለት ተእለት የሚያወድስበት የውዳሴ መጽሐፍ ኢንጂል ወይም የምስራቹ ቃል የሚባለውም ለኛ አልተሰጠንም ለኢሳ ነው የተሰጠው እስራኤላውያኖችን ወደ አላህ መንገድ የሚመራበት ታዲያ ለኛ ምን ወረደ በነብዩ መሐመድ አለይሂ ሰላቱ ወሰላም በኩል ሲባል ቁርአን ወይም ፉርቃን የተሰጣቸው ስለዚህ በሳቸው በኩል ቁርአን መጣለን የቁርአኑ ማብራሪያ ደግሞ ሱና ወይም ሐዲስ ተብሎ የሚጠራው አለ ማለት ነው። አሁን ታምናለህ ወይ በተውራት በኢንጂል በዘቡር ካልከኛው የቁርአን ጥያቄ ውስጥም የሚገባ ስላልሆነ ነው። አዎ ተውራት፣ ኢንጂል፣ ዘቡር ከጌታ አላህ ዘንድ መውረዳቸውን ለነቢያቶቻቸው ለሙሳ ለዳውድና ለኢሳ መሰጠታቸውን በወቅቱ ለህዝቦቻቸው መሪና ብርሃን እንደሆኑ ያለምንም ጥርጥር አምናለሁ። ህጉ ግን እኔን አይመለከተኝም በወቅቱ የነበሩትን እስራኤላውያኖችን የሚመለከት ነው አረቦችን ጨምሮ ለዓለም የተላኩት ብቸኛው ነብይ ነብዩ መሐመድ ብቻ ናቸው ለዓለም የተላከ አንድም ነብይ የለም ሁሉም ለህዝቡ ሲላክ እሳቸው ግን ለዓለም ህዝቦች ተልከዋል እኔን የሚመለከተኝ እንድመራበትና እንድተዳደርበት በሳቸው በኩል ምን ወረደልኝ ፉርቃን ወይም ቅዱስ ቁርአን ተሰጠኝ ይሄ ነው የኔ እምነት ለጥያቄ ያለኝ ምላሽ ይሄ ነው ነው ቀጥታ ከመለስኩልህ አንተም ግን እንደዛው ቀጥታ ጥያቄ ብትፈቅድ ጥሩ ነበር ስትፈቅድ ጠይቃለሁ mic free በጣም ጥሩ ነው። አመሰግናለሁ ስለመለስክልኝ ጥያቄዎች አመሰግናለሁ። እንግዲህ ያው እግዚአብሔር በዚህም በዛም በምንም ተጠቅሞ እግዚአብሔር ያስተምራል። በብሉይ ኪዳን ነቢዩ አልታዘዝ ስላለ እግዚአብሔር በአህያ በኩል ይናገር ነበር። ብናምንም ባናምንም እግዚአብሔር በምንም ይናገራል። በዛም በዚህም እግዚአብሔር ይናገራል ያስተምራልና እኔ ደግሜ እንደምለው የሚቀርልን ነገር አለ። እግዚአብሔር የወደደው በዚህ ውስጥ ሊያድነው የፈለገ የዘላለምን ሊሰጥ ሊሰጠው ለወደደ ለፈለገ በዚህ ውስጥ አንድ ነገር ይሰጠዋል ብዬ አምናለሁ። እስቲ አሁን እንግዲህ ከስብከቴ አንጻር መቼም እኔ ሃይማኖት እየሰበኩ አይደለሁም። እኔ የዘላለም ሕይወት የሚገኝበት መንገድ ነው እንጂ እኔ ሃይማኖት ዛሬ ዛሬ በምድር ላይ በጣም በርካታ ብዙ በየቀኑ የሚፈሉ ሃይማኖቶች አሉ። ምን ያስተምራሉ? ምንድን ነው እየሰሩ ያሉት? የእግዚአብሔርን ሀሳብ ነው የስጋቸውን ሀሳብ ነው የሚለውን እዛ ፍርድ ውስጥ አልገባምም፣ ዝርዝር ውስጥም አልገባ። እስቲ ለአንተ ጥያቄ ሙስሊም የሆነ ሰው በሙሉ ጀነት ይገባል ብለህ ታምናለህ? እንግዲህ ሰው ሙስሊም እንዲሆን ነው የምትፈልገውና ሙስሊም የሚሆን ሰው በሙሉ እስልምናን የተቀበለ ሰው በሙሉ ጀነትን ይገባል ብለህ ታምናለህ? አዎ አምናለሁ ባጭሩ ሙስሊም ሆኖ በዛው እምነቱ ጸንቶ ከሞተ በፍጻሜው ነውና ነገር የሚለካው መጨረሻው ሙስሊም ሆኖ ከሞተ ማንኛውም ሙስሊም ጀነት ይገባል ሙስሊም የሆነ ሰው ብቻ ሳይሆን ጀነት ይገባል የምልህ በተቃራኒው ከሙስሊም ውጪ ጀነት የሚገባም የለም ነው ምልህ በፍጹም እርግጠኝነት ወገኔ ያው አጠራ አድርጌ መልሼልሃለሁ ሁለተኛውን ጥያቄህን ሙስሊም የሆነ ማንኛውም ሰው በጠቅላላ ጸንቶ ከሞተ ጀነት ይገባል ምንም ጥርጥር የለውም ታንክ ዩ አመሰግናለሁ ለዚህ ነው የጠየቅኩ ሱረቱል አልጂኒ ላይ ቁጥር 14 ላይ ከኛ ውስጥ እስላሞች አሉ ከኛም በዳዮች አሉ። ስለዚህ የተወሰነ እስላም ሰይጣን ነው ይላል። <laughs> በዚህ አንቀጽ መሰረት ቁጥር 14 ላይ መሰረት አንብበው አንድ የተወሰነ እስላም ሰይጣን ነው የሚለውን አብረን እንድንስቅ ጥቅሱን አንብበው። ከኛም ውስጥ ከኛም ውስጥ ጅኒ ነው ሱረቱል ጅኒ ነው ማነበው። አዎ ሱረቱል ጅኒ የስ አልጅኒ ሱረቱል አልጅኒ ቁጥር 14 ነው ማነበው። ከኛም ውስጥ ከኛም ውስጥ እስላሞች አሉ። ከኛም በዳዮች አይልም። ቃሉን ያው እስላሞች አይልም። ያው እየተከታተልኩ አንተ አንብበ የሌለ ነገር ነው አየህ የምታነበው። ላንብብልህ እንግዲህ ሰይጣን የሌለ ነገር አይደለም። ያው ለማስተባበል ስለምትፈልግ ነው እንጂ የሌለ ነገር አይደለም። አዎ የሌለ መሆኑንማ ልነግርህ ነው። ይኸው እኛም ከኛ ውስጥ ሙስሊሞች አሉ ከኛም ውስጥ በዳዮች አሉ የሰለሙም ሰዎች እነዚያ ቅንን መንገድ መረጡ ይላል የሰይጣን እስላም የሚለውን እስቲ ያሳየኛ እንዴ ከየት ነው ያመጣህ ታዲያ የሰይጣን እስላም ያልከውን አንድ ያሳየኝ ሱረቱል ጂኒ ምንድን ነው የጂኒ ምዕራፍ አይደለም እንዴ ስለ ጂኒዎች የሚናገር ምዕራፍ ማለት ነው። ሱረቱል እኮ ከኛ ውስጥ ይላል ጂኒው ከኛ ውስጥ እስላሞች አሉ ይላል። እሱ ምንም ጥርጥር የለውም። ከጂኒማ ሙስሊሞች አሉ። እኔ የጠየቅኩህ እኮ የሰይጣን ነው ያልኩ። የሰይጣን ሙስሊም አለ ወይ ነው እኮ ያልኩህ። መጽሐፉ ካለ አለ ማለት ነው። መንጻት ነው ያለባቸው። መጽሐፉ የጂኒው ሙስሊሞች አሉ ብሏል። እኔም ጂኒዎች ሙስሊም አሉ ብያለሁ። የሰይጣን ሙስሊም ግን የለም አንተ ከየት ነው ያመጣኸው የሰይጣን እኮ ነው ያልኩ ስለ ጂኒ መች ጠየቅኩ ስለ ሰይጣን ነው እንጂ ጠየቅኩ ምን ማለት ነው ጂኒ ማለት ሰይጣን ማለት አንድ አይደሉም እንዴ አይደሉም አይገናኙም ላብራራለህ ማወቅ ትፈልጋለህ ሄድ እስቲ ቀጥል አዎ እንዲገባህ ነው። ምናልባት መቀበል እንኳ ባትፈልግ ማስረጃውም እንዲቆምብህም ጭምር ነው። አልተነገረኝም ብለህ ነገ በጌታ ፊት ምክንያት እንዳይኖርህም ጭምር ማለት ነው። ጂኒ የሚለው ቃል ከእሳት ለተፈጠሩ በአይን ለማይታዩ ለኢብሊስና ለዘሮቹ የተሰጠ የወል ስያሜ ነው። ጂኒ የፍጥረቶቹ የወል ስያሜ ነው። ልክ እኛ አደምና ልጆቹ በሁለት እግራችን የምንንቀሳቀሰው ፍጡር ሰው ተብለን እንደምንጠራው እነዚህ ከእሳት የተፈጠሩት ፍጥረቶች ኢብሊስና ዘሮቹ ጂኒ ተብለው ይጠራሉ። ጋኔል ማለት ነው ቀጥታ ፍቺው። ይሄ ጋኔን የሚለው የፍጥረታዊ ማንነታቸውን የሚገልጽ common name ነው፣ የጋራ ስም ነው፣ የወል መጠሪያቸው ነው። ሰይጣን የሚለው ደግሞ ከጂኒዎች መካከል ከጌታው ትእዛዝ የወጣ የአባታቸውን የኢብሊስ ወይም የዳቢሎስን መንገድ ተከትለው በክህደት ተግባር ላይ የተዘፈቁ ከሃዲያንን የሚገልጽ የባህሪ ስም ነው። ሰይጣን ፍጥረታዊ ማንነት ሳይሆን ባህሪያዊ ማንነትን ነው የሚጠቁመው። ክህደትና አመፅን ነው የሚገልጸው። ስለዚህ ክህደትንና አመፅን ስለሚገልጽ ሰይጣን የሚለው ለጅኒዎች ብቻ ሳይሆን ለሰውም ይሰጣል የሰው ሰይጣንም አለ ይባላል ምን ማለት ነው ቀን ቀን ስጋ ለብሶ በሁለት እግሩ እየተጓዘ ሰው ይሆንና ሲመሽ ወደ መንፈስ ይቀየራል ማለት አይደለም ስራው ባህሪው ጸባዩ ሁላ የሰይጣናት የሆነ ማለት ነው ስለዚህም ጂኒዎች ማለት ፍጥረታዊ ማንነታቸውን ይገልጻል ሰይጣናት የሚባሉት ደግሞ ከሃዲዎችን ነው እዚሁ ጥቅስ ላይ ያንን የሚያሳይ ሀሳብ ደግሞ ደግሜ ላንብበውና ላስረዳ ቁጥር 14 ከኛም ውስጥ ሙስሊሞች አሉ አለ ተመልከት ሁላችንም ሙስሊም ነን አላሉም ከኛም ውስጥ አለ some of them ነው እንግዲህ የተወሰኑ ሙስሊሞች አሉ ሰው የተቀሩት ምን ሆኑ ማለት ነው ከኛም ውስጥ በዳይ ከሃዲ ማለት ነው አሉ እነዚህ ናቸው ሰይጣናት የሚባሉት በዳይ የተባሉት ለምን በክህደት መስመር ስለተጓዙ የሰለሙት ግን ቅንን መንገድ የመረጡ ናቸው so ጂኒ በጠቅላላ ሰይጣን ተብሎ አይጠራም ሰይጣን የሚባለው ከሰዎችና ከጂኒዎች ውስጥ የክህደትን መስመር የተከተለ ነው ያቆም መልእክትን መጽሐፍ ቅዱስን አንብበው ከሆነ ያቆም መልእክት ምዕራፍ 2 ከቁጥር 14 ጀምረህ ይኸው አጋንንት እንኳን በእግዚአብሔር ያምናሉ ይንቀጠቀጣሉ ይላል እምነት አላቸው ነፃ ፍቃድ አላቸዋ ዊል Bible ይሄን ዘርዝሮ ስለማያስተምርህ እኮ ነው ወገኔ ቁርአን ዘርዝሮ ያስተምረናል እንደ ሰው ዊል አላቸው አጋንንቶች ያን ነፃ ፍቃዳቸውን ተከትለው በነቢያት ማመን በፈጣሪ አምላካቸው አላህ ማመን ይችላሉ ካመኑ ምን ይሆናሉ ሙስሊም ይባላሉ አንፈልግም ብለው የአባታቸውን የኢብሊስን የዳቢሎስን መንገድ ከተከተሉስ ሰይጣን ሆኑ ማለት ነው ካዱ ማለት ነው ስለዚህ የሰይጣን ሙስሊም ሳይሆን ያለው የጂኒ ሙስሊም ነው ያለው። እነዚህ የጅኒ ሙስሊዎች እንደውም ጨምሬ ልንገርህ ወገኔ፣ የኔ ወንድሞቼ ናቸው ወንዶቹ፣ ሴቶቹ ደግሞ እህቶቼ ናቸው። ለምን spiritual brotherhood ስለሆነ መንፈሳዊ ወንድማማችነት፣ መንፈሳዊ እህትማማችነት ስለሆነ ከሰውና ከጂኒ በጌታ አላህ ያመነ ነቢያቱን የተቀበለ ሁሉ ሙስሊም ወንድሜም እህቴም ነው ነው እና ቁርአኑ የሚነግረን ከጅኒ ሙስሊም መኖሩን ነው። የሰይጣን ሙስሊም የለም ሊኖርም አይችልም። ሰይጣን ማለት የክህደት መገለጫ እንጂ የእምነት መገለጫ ስላልሆነ አንተ ግን ሰይጣንና ጅኒን አንድ ላይ ጨፈለቅከውና ከጅኒ ሙስሊም አለ ሲባል ከሰይጣን ሙስሊም አለ ብለህ ተረጎምከው። ይሄ ነው ስህተቱ። ያለ እውቀት አትናገር ወገኔ። ቢያንስ እስቲ ለእኔም አንድ እድል ስጠኝ። አንድ ጥያቄ ብቻ ቀጥታ እንደጠይቅህ። ያው ይሄ ነው ለአንተ ጥያቄ መልሱ። ቀጥል። ጥያቄ ነው። አዎ እኔም ልጠይቅ። አንተ ሁለት ጊዜ ጠየከኛ። እኔም እስቲ አንድ እድል ይሰጠኝ ብዬ ነው። ትፈቅዳለህ? መጀመሪያ ፍቃድህን ቀጥል ብያለሁ። okay አመሰግናለሁ። መጽሐፍ ቅዱስ አጠገብህ ይዘሃል አዎ ይዣለሁ። እሺ ቀጥል ቀጥል። ኦሪት ዘፍጥረት ክፈትልኝ፣ አብረን እንድናየው ፈልጌ ነው። ኦሪት ዘፍጥረት ስንት? ምዕራፍ 22 ምዕራፍ 22 ቁጥር ስንት? በጣም ጥሩ። አዎ በቃ ከአንድ ነው የምንጀምረው። እዚህ ላይ ታሪኩን እንደምታውቀው ከቁጥር 1 እስከ 9 አጠቃላይ አብርሃም ልጅህን ረድ ተብሎ የተሰጠውን ትእዛዝ ለመፈጸም ወደ ስፍራው መሄዱን ያሳያል። ከዛ ልጁን ይስሐቅን አስሮ በመሰዊያው እንጨቱ ላይ እንዳጋደመው ይናገራል። ከአስር ጀምሮ ላንብብልህ። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ አንዳችም አታድርግበት አንድ ልጅህን ለእኔ አልከለክልህምና እግዚአብሔርን የምትፈራ እንደሆን አሁን ያለሁ አለ ይላል አሁን አንተን የምጠይቅህ የመጨረሻው ኃይለ ቃል ላይ ነው አንድ ልጅህን ለእኔ አልከለክልህምና እግዚአብሔርን የምትፈራ እንደሆን አሁን ያለሁ አለ ቢላውን ካነሳ በኋላ ነው ወይ እግዚአብሔር ያወቀው አያውቅም ነበር ከዛ በፊት እግዚአብሔርን ፈሪ እንደሆነ ታዛዥ እንደሆነ ካወቀ እግዚአብሔር አሁን አውቅ ያለው ለምን አለ ይሄን አይነት ጥያቄ ወገኔ እውነት ነው ያነበብከው ትክክል ነው እግዚአብሔር አዋቂ ነው ሁልጊዜም አዋቂ ነው በፊትም ያውቃል በኋላም ያውቃል ለመጨረሻውንም ያውቃል እግዚአብሔር እንድንታዘዘው ይፈልጋል። እሺ እንድንለው እግዚአብሔር ይፈልጋል። ሳያውቅ ቀርቶ አይደለም አብርሃምን የፈተነው፣ እምነቱን ፈተነው፣ እንደሚታዘዝ ፈተነው፣ እንደሚፈራም ፈተነው። አውቄሃለሁኝ እንደምትፈራ ልጅህን አልከለከልከኝም ከልጅ የበለጠ ምንም ነገር የለምና ስለዚህ በእውነት ትፈራኛለህ በተግባር በአፍ እንፈራሃለን ከምንል ይልቅ በአፍ እግዚአብሔር ሆይ እንደዚህ ነህ ከምንል ይልቅ እግዚአብሔርን ለእግዚአብሔር ብሎ ልጅን የመስጠትን ያህል አንድ ልጅን የመስጠትን ያህል ይስሐቅን የመስጠትን ያህል በልጁ ላይ እግዚአብሔርን ታዞ ሰዋልኝ ብሎ በልጁ ላይ እግዚአብሔርን ታዞ ስላደረገ እውነት ነው አልከለከልከኝም እንደምትፈራ አውቅ ያለው አለ እግዚአብሔር ያውቃል በፊትም አሁንም ያውቃል እግዚአብሔር ሲያደርግ ስለዚህ እግዚአብሔር ለኔም ሊያስተምረኝ ላንተም ሊያስተምርህ ምን ያህል እንደምንታዘዘው እንደምንገዛለት ሊያውቅ እግዚአብሔር በዚህም ዘመንም የሚያደርጋቸው ፈተናዎች አሉ እኛ ብዙ ጊዜ ፈተና አንፈልግም እንጂ እግዚአብሔር ይፈትናል ልጆቹ ዲቃላ ያልሆኑትን ዲቃሎችን ነው እግዚአብሔር የማይፈትነው። የእግዚአብሔር ልጆች ከሆን ስልጣናችንን ካረጋገጥ እግዚአብሔር ልጁን አባት ልጁን እንደሚቀጣ እግዚአብሔር ይቀጣል ተብሎ ተጽፏል። ስለዚህ እግዚአብሔር ያውቃል፣ በፊትም ያውቃል፣ አሁንም ያውቃል። እውቀቱ ሁልጊዜ እግዚአብሔር እንዳለ ነው። ወገኔ እንደምትፈራኝ አውቅ ያለሁማ ካለ አያጨቃጭቀንም እኮ ለምን አወቀ አይደለም የኔ ጥያቄ አንተ አሁን የምትለዋን እኮ ቆረጥክብኝ የኔ ጥያቄ እሷ ላይ እኮ ነው ያለው እግዚአብሔርን የምትፈራ እንደሆን አሁን አውቅ ያለሁ አለ አሁን እቺ ላይ ነው አሁን መሰረት አድርገ መለስልኝ መጀመሪያውኑ ካወቀ አሁን አውቅ ያለሁ ለምን አለ ነው ጥያቄው እንደምትፈራኝ አውቅ ያለውማ ካለ ምን ያጠያይቀናል? አሁን አውቅ ያለው እዚህ ላይ መልስልኝ። ይኸውልህ አሁን ያለው አሁን የአክሽኑ መፈጸሚያ ሰዓት ነው። በፊት እንደሚፈራው ያውቃል። አሁን ግን አክሽኑ በትክክል እየተደረገ ልጁ ላይ ቢላዋ የተነሳበት ሰዓት ነው አሁን ያለው። አክሽኑ የተደረገበትን ሰዓት ለመግለጥ ነው። አክሽኑ የተፈጸመበትን ሰዓት አሁን ያለው በፊት አላውቅም ማለት አይደለም። ይሄ እግዚአብሔር እውቀትና እውነት አይደለም። በፊት አላውቅም አይደለም። እግዚአብሔር በፊት ያውቃል። ምንም ችግር የለም። እሺ ተመልሶልኛል። ለህሊና ይቅር፣ እኔ አልከራከርህም። አሁን አውቄያለሁ የሚለው ለእውቀቱ ሳይሆን ለአክሽኑ ነው ካልከኝ ይቅር፣ ለህሊና ምክንያቱም ከህሊና በላይ ዳኛ የለምና አልከራከረህም ብዙም የህሊና ጉዳይ ይሁን አንተ ጥያቄ ካለህ ቀጥል ነገር ከበዛ ባህያ አይጫንም ይላል አማራ ሲተርክ። እስካሁን የተነጋገርናቸው ጥሩ የሚያስተምሩን እንዳልከው ህሊና ትልቅ ነገር አሁን መጨረሻ ላይ የተናገርከው እቀበላለሁ። ህሊና ፈራጅ ነው። አልሰማንም የሚሉ ሰዎችም በህሊና ነው የሚፈረድባቸው። ሮሜ ላይ በደንብ ሮሜ ምዕራፍ አንድን ስታነብ በደንብ ታገኛለህ። ስለዚህ ቅድም ያነሳሁልህ በምክንያት ነው። በምላስህም ቁራንን ያገራ ነው፣ በእርሱም ጥቂቶቹን ልታበስርበት ጥንቁቆች፣ እባክህ ድገመው። ጥንቁቆችን ጥቂቶች አትበለው። ጥንቁቆችን ጥቂቶችን አላልኩም፣ ጥንቁቆችን። እኔ ተሳስቼ ነው። እሺ፣ ቀጥል። ጥንቁቆችን ልታበስርበት በእርሱም ተከራካሪዎችን ህዝቦች ልታሳፍርበት ነው። ይሄ ልታስፈራራበት ልታስፈራራበት ልታስፈራራበት አማርኛ እኮ ነው የማነበው። አዎ አማርኛ ነው። ልታሳፍርበት የሚል ድምጽ እኔ ጋር መጥቶ ነው እንግዲህ ወይ ከማይኩ ሊሆን ይችላል። ልታሳፍር ነው ማይኩ no no no. ጣልቃ አትግባብኝ። አንዳንዴ ጣልቃ አትግባብኝ። ይሄው ነው ማስፈራራት ማለት ይሄው ነው ሊሆን ይችላል። እና ጣልቃ አትግባብኝ። ተከራካሪ ተከራካሪዎችን ህዝቦች ልታስፈራራበት ጥሩ ነው እንግዲህ አንተ በገለጽክልኝ መሰረት ልቀበለው እና ሱረቱል መርየም ቁጥር ስልሳ ላይ ግን የተጸጸተና ያመነ በጎንም ስራ የሰራ ሰው እነዚህ ገነትን ይገባሉ ይላል። የተጸጸተና ያመነ ይሄ የተጸጸተ የሚል አጢአት አለ። አጢአት ሰርቷል፣ በደለኛ ነው። ሃይማኖተኛ ስለሆነ አይደለም፣ ይሄን ስለሆነ አይደለም። የተጸጸተ ሰው አጢአት አለብኝ በድያለው ያለ ሰው ከዛ ያመነ ሰው እምነት ያለው ሰው እኔ እንደምል በክርስቶስ ኢየሱስ አዳኝነት ያመነ ሰው እውነት ነው ይገባል ገነት። ያለበለዚያ ገነት ሳይጸጸቱ ሳይመለሱ ሰው እየገደሉ ለምሳሌ ላንሳለ አሁን ለምሳሌ ላንሳለ አይሲሶችን ላንሳል። ለምን ወደ አይሲሶች እየጨፈጨፉ እየገደሉ ወገናችን ከኢትዮጵያ እንነሳና ከአያቶችህ እንጀምር። የኢትዮጵያን ሙስሊሞች ሲጨፈጭፉ ስለነበሩ መሪዎች ከነሱ እንጀምር። መጀመሪያ ከሀገር ለምን ሸሸ? ለምን እንደሆነ ታውቃለህ? የጀመርነውን ቶፒክ እንደማያዋጣህ ስታቅ ወደ አይሲሶች እየጨፈጨፉ አልክ። እኛ የምናወራው ስለ ቁርአንና ስለ መጽሐፍ ቅዱስ ነው። ኢየሱስ ማን ነው ነው ከቁርአንና ከመጽሐፍ ቅዱስ ወጥተን ኢየሱስ ማን ነው ከሚለው ርዕስ ስር ወጥተህ አሁን አይሲስ ብለህ ከጀመርክ ስለ ሰዎች የምታወራ ከሆነ ከሀገር እንጀምር ነው ያልኩህ እኮ እሱንም አልሸሸሁም። መጀመሪያ ከሀገር ውጭም ደግሞ ካልክ ወደ ታንዛኒያ እንሂድ። እነዚህን ፕሮቴስታንታዊ ድርጅቶች ማዕከላዊ አፍሪካ፣ central አፍሪካ ላይ ያሉት አንቲ ባላኮችንም እናያቸው አክራሪ ድርጅቶችን የክርስትናዎቹን ሰው እንዴት እንደሚያርዱ ያ አዋጣህም የትም አያዛልቅህም ነው። ሽሽት የአንተ ባህሪ የሆነ ነው። ግን እዚሁ ቁርአን ላይ መሰረት እናደርግና በቃሉ ዙሪያ እንወያይ። የሰው ተግባር ካል አንተ ሙስሊሞች በሙስልስ በእስልምና ስም የሚያደርሱትን ጥፋት ንገረኝ፣ እኔ ቃል የምገባልህ የዛን አስር እጥፍ ክርስቲያኖች የሚወስዱትን እርምጃ ነው። ሙስሊሞች አንድ ሺህ ሰው ገለዋል ብለህ ሀገር ከጠቀስክልኝ እኔ ክርስቲያኖች አንድ ሚሊዮን የገደሉበትን ጠቅስልሃለሁ። በታሪክም አዚስ ታይምም ቢሆን ማለት ነው ወደዛ ምንሄድ ከሆነ ግን አትሽሽ ወገናችን ወደ እውነታው አሁንም ለመጽሐፍ ቅዱስ ስልጣን ከሰጠው አንተ እኔ ለቁርአን ስልጣን ከሰጠሁኝ ከፈለክ ግድያን ማን ነው የሚያስፋፋው ብለን ወደ መጽሐፉ እንይ እስቲ ማን ነው ግድያን የሚያስተምር መጽሐፍ ብለን ቁርአንና መጽሐፍ ቅዱስን ማየት እኮ እንችላለን አሁን completely ወጣ ከቁርአንና ከመጽሐፍ ቅዱስ ኢየሱስ ማን ነው ከሚለው ርዕስ ስር ወጣ ደህና እየተጠያየቅን ወደ ማዕከለኛው ወደ መካከለኛው ምስራቅ ሄዳለው ካልክ ከሀገርህ ነዋ መጀመር ያለብህ። ለምን የአይሲስ ጉዳይ ብቻ ነው የታየህ አንተ? እና አትሽሽ ወገናችን፣ እውነቱ ይሄ ነው ነው። ጥያቄ ካለ አሁንም ጠይቀኝ፣ ከሌለህ እኔ ልጠይቅህ። Bible ላይ ጥያቄ አለኝ። አንተ ካለህ ጠይቅ ስለ ቁርአን ግን አሁንም አታስፈራራ አብዱ አማን አይደር አሁን አሁንም አሁንም ማስፈራራትህን ተው እኔ ጥያቄን ሳታስጨርሰኝ ምን ለማለት እንደፈለግኩ ሳታስጨርሰኝ power ህን አትጠቀም እንትኑን መዝጋትና መናገር ስለምትችል ልጨርስ ጥያቄህን ከጨረስኩ በኋላ ይሄ ነው መልሱ በለኝ ጥያቄ ማስፈራራቱ ትምተወኝ አልጠየከኝም ሱራ 1960 ላይ የግል ማብራሪያ ነው የሰጠኸው በኢየሱስ ያመነ የሚል ጥቅስ የለም በጌታ አላህ ያመነ ነው የተጸጸተ የሚለውም እንደዚሁ በውርስ ኃጢአት እኮ አይደለም በግብር ኃጢአት ነው ኃጢአት አለ ብለሃል አዎ አለ ከኃጢአታችን ንስሐ ያስፈልገናል ከግብር ኃጢአት እንዳንተ የአዳም የኃጢአት ውርስ አለብን ብለን አናምንም የውርስ ኃጢአት የሚል አስተምሮ ከመነሻው ስተት ነውና ማለት ነው ኃጢአት አይወራረስም ስለዚህ ጥቅስ ላይ መጠየቅ ከፈለግ ሱራ 1960ን ጠይቅ። የግል ማብራሪያህን ሰጥተህ ያመነ የሚለውን በኢየሱስ ያመነ ብለህ ተርጉመህ የቁርአን ተርጋሚ ሆነ ስታበቃ ደግሞ ወደ መካከለኛው ምስራቅ መሄድ ፈለግ። መቼ ጠየቅከኝ? በአግባቡ ጠይቅ ወገኔ፣ እንደ ቅድሙ ጠይቅ። ልክ እኔ እንደምጠይቅህ እኔ እኮ ዘፍጥረት ላይ ብቻ ያለውን አነበብኩ፣ ጠየቅኩ አሁን ስለሚለው ነገርኩ ያው የመለስከው መልስ አለ፣ ለህሊናት እንተወው ብዬ እንዲህ አይነት መጠየቅ ካልቻልክ እድሉን ዳግመኛ ለእኔ ስጠኝ። እኔ አሁንም ልጠይቅህ። እግረ መንገድ እንዴት እንደሚጠየቅ አንተው ትማራለህ ብዬ ተስፋ ስለማድረግ ነው። ስለዚህ ከቁርአን መጠየቅ የምትፈልግ ከሆነ ጠይቅ። እሺ እንግዲህ ደስ ስላላለ ጥያቄው ስላስከፋ ልተው እና አንተ ጠይቀኝ። አንተን አስከፍቷል ጥያቄው። ጠይቀሃለሁ፣ ምንም ችግር የለም። መፍቀድህም ብቻ ነው የምፈልገው። አሁንም ከዛ እውቀት አልወጣም። እሺ እዛው ዘፍጥረት ምዕራፍ ስድስት ክፈትልኝ። ከፈትከው? አልተያዘልኝ። እሺ ምዕራፍ ስድስት እሺ ከቁጥር አንድ እስከ አራት ያው አጠቃላይ የአዳም ዘሮች በምድር ላይ መባዛታቸውን ነው የሚናገረው። የእግዚአብሔር ልዩ ልጆች ተብለው የሚጠሩትም ከሰው ሴቶች ጋር እንደተጋቡ ከዛ በኋላም የሰው ልጅ ኃጢአት በምድር ላይ እየበዛ መምጣቱን ይናገራል። ከአምስት እስከ ሰባት ያለውን አነብልህና ጥያቄ ጠይቀሃለሁ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኋቸው ተጸጽቻለሁና አለ ይላል። አሁን አንተን የምጠይቅ ጥያቄ ምንድን ነው? እግዚአብሔር ሰውን በመፍጠሩ ተጸጸተ። ሰውን በመፍጠሩ አጠቃላይም አጠፋቸዋለሁ አለ። ለምን? ስለፈጠርኋቸው ተጸጽቻለሁ አለ። አያውቅም ወይ እግዚአብሔር የፈጠረውን ፍጡር ባህሪ? ያውቃል ምትል ከሆነ እንዴት በፈጠረው ፍጡር ይጸጸታል? የራሱን ስራ የሚያውቅ አምላክ ከሆነ ሰውን በመፍጠሬ ተጸጽቻለሁ ብሎ እንዴት በራሱ ድርጊት ይጸጸታል? ነው የኔ ጥያቄ። እንግዲህ ድግግሞሽ ነው። ቅድምም እንደተናገርኩት ነው። አሁን ዞሮ ዞሮ እግዚአብሔር አያውቅም ወደሚለው ጥያቄ ልትወስደኝ ነው። ያውቃል እግዚአብሔር። አሁንም እግዚአብሔር የተጸጸተው ያደረጉትን አጥያት የፈጠረበትን ዓላማ ትተው የሰው ልጅ በመጀመሪያ የተፈጠረው ለእግዚአብሔር ክብር ነው። እግዚአብሔር ለክብሩ የፈጠ ብትለቅልኝ እንትኑን ብትለቅልኝ እባክህ ሄሎ ለቀቀው ይሰማሃል ሃይደር ይሰማሃል? okay okay። ከተሰማ ቀጥላለሁ። እግዚአብሔር አዋቂ ነው። ተጸጽቻለሁ ብሎ እግዚአብሔር እዚህ ጋር የሚናገርበት እግዚአብሔር ህዝቡን የፈጠረው ለክብሩ ነው። ህዝቡ የሚሰራው ለክብሩ ለራሱ ክብር ነው። ለእግዚአብሔር የታዘዘ ህዝብ አይደለም። ለእግዚአብሔር የተገዛ ህዝብ አይደለም። ተጸጽቻለሁ የሚለው እግዚአብሔር ላልታዘዘው ህዝብ ነው፣ ላልተገዛ ህዝብ ነው። እግዚአብሔር ህዝቡን የፈጠረበትን ዓላማ እያደረገ ለሌለው ህዝብ ነው። እግዚአብሔርን ያስቆጣ ህዝብ ነው እግዚአብሔር ተጸጽቻለሁ የሚለው እንጂ እውቀት የለውም እግዚአብሔር ማለት አይደለም። አያውቅም እግዚአብሔር ማለት አይደለም። የእግዚአብሔር ችሎታ አይወሰንም። ይሄን ደጋግሜ በፊትም ስላልኩ ያው በደንብ ስላልተረዳኸኝ ሊሆን ይችላል እንጂ። ስለዚህ ኃጢአት ለሰራ ህዝብ፣ እምቢ ላለ ህዝብ፣ አልገዛ ላለ ህዝብ ነው እግዚአብሔር ተጸጽቻለሁ የሚለው። ግልጽ አልሆነልህም? አዎ ግልጽ አልሆነም። ቃሉ ከሚለው ውጪ ስለመለስክ እስቲ ቃሉን አንብበው። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ አለ። ለምን ተጸጸተ ስንል ቃሉ ምን አለን? ሰውን በምድር ላይ በመፍጠሩ በመፍጠሩ ነው የተጸጸተው። መፍጠር የእሱ ስራ ነው። መጨረሻ ላይ ምን አለ? እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ለምን ስለፈጠርኋቸው ተጸጽቻለሁና አለ። የተጸጸተው ስለፈጠራቸው ነው። እንዴት በመፍጠሩ ይጸጸታል ነው አሁን ጥያቄው። አንድ አመት መልስልኝ ግን ከቃሉ ውጭ የሆነ ነገር ነው ነው ወደ ኋላ መለስ በልና ምዕራፍ አራትን ምዕራፍ ሶስትን ምዕራፍ አምስትን አንብባቸው ህዝቡ ያደረገው ለምን የጥፋት ውሃም እንደመጣ የህዝቡ አለመታዘዝ ነው እያልኩ ነው ያለሁት እግዚአብሔር የተጸጸተው በመፍጠሩ ሳይሆን ያልታዘዘውን ህዝብ በመፍጠሩ ነው እግዚአብሔር የተጸጸተው በደለኛ ህዝብ ልቡ ደንዳና የሆነ ህዝብ ለእግዚአብሔር የማይገዛ ህዝብ፣ እውነትን የማይከተል ህዝብ በመሆኑ ነው። በመፍጠሬ ተጸጽቻለሁ አለ። አማርኛው ይሄ ነው የሚያስረዳው። ስለዚህ አሁንም እግዚአብሔርን የሚበድሉ እግዚአብሔርን የሚያሳዝኑ እግዚአብሔርን አያስደስቱም። አይደሰትም እግዚአብሔር በእነዚህ ሰዎች። በኃጢአተኞች እግዚአብሔር አይደሰትም። ንስሐ በማይገባ ሰው እግዚአብሔር አይደሰትም። ለዚህ ነው በሩን ክፍት አድርጎ ኑ ዳኑልኝ፣ ወደ ዘላለም ህይወት ግቡልኝ ብሎ እግዚአብሔር እጁን የሚዘረጋው። ስለዚህ ጸጸቱ በመፍጠሬ ተጸጽቻለሁ ማለቱ ከበደል ከተፈጸመው በደል አንጻር ነው። ወዳጄ ግልጽ ነው። የውሃ ጥፋት ከዚህ በኋላ እንጂ ከዚህ በፊት አይደለም፣ ካሁን በኋላ ነው። ከምዕራፍ ስድስት በኋላ ነው የውሃ ጥፋት የሚመጣው አንደኛ ሁለተኛ እግዚአብሔር በደለኞችን በመፍጠሩ ነው የተጸጸተው ብለሃል። እውነትህ ነው። ከላይ ስለ በደለኞች ነውና የሚያወራው ስለ ጻድቃን አይደለም። አንድ ጻድቅ ነው የተገኘው እርሱም ኖህ ነውና። ታዲያ አሁን የኔ ጥያቄ እኮ እዚህ ጋር ነው። በደለኞችን በመፍጠሩ ለምን ይጸጸታል? እነዚህ ሰዎች በደለኛ እንደሚሆኑ ቀድሞ አላወቃቸውም ወይ እግዚአብሔር? ያውቃቸው ነበር ካልከኝ እያወቀ በደለኛን በመፍጠሬ እንዴት ተጸጸትኩ ይላል ነው። በበደላቸው ተጸጸትኩ አይደለም ያለው በመፍጠር ያለው በደለኞችን በደለኛ እንደሚሆኑ ካወቀ ለምን ተጸጸተ በመፍጠሩ ምክንያቱም ጸጸት ማለት ውጤቱ ላይ አንተ እንዳሰብከውና እንደጠበቅከው ሳይሆን ሲቀር ነው የምትጸጸተው ለምን እንዲህ አረኩ እንዲህ ባረኩ ኖሮ ነው የምትለው ይሄ ፕሮግራምን ስራውን በእቅድ የሚሰራ ሰው ባህሪ ነው አላህ ግን በእውቀት የሚሰራ ጌታ ስለሆነ በሚሰራው ነገር አይጸጸትም ሰማይን በመፍጠሬ ተጸጸትኩኝ። ለምን ቀዳዳ እንደሚገባበት አላወቅኩም ነበር አይለንም። ወይም ምድርን በመፍጠሬ ተጸጸትኩኝ እንደምትንቀጠቀጥ አላወቅኩም ነበር ሊለን አይችልም። አምላክ ነው። በደለኛ ሰዎችን በመፍጠሬ ተጸጽቻለሁ አለ። ዋይ በደለኛ እንደሚሆኑ ቀድመህ አታውቃቸውም ነበር እንደ ጌታችን አላህ ሆይ ብንል ቀድሜማ አውቃቸዋለሁ። ታዲያ በምናቸው ነው የተጸጸትከው? በመፍጠሬ ካወቀ ለምን ፈጠራቸው? ከፈጠረ ደግሞ ለምን በሰራው ስራ ተመልሶ ይጸጸታል? ይህንን ነው አንድ የመጨረሻ መልስ መልሰውና በቃ ለህሊና እንተዋዋለን ካልተግባባንበት why ለሚለው ነገር እኔ እግዚአብሔርን መከራከር አይቻልም እግዚአብሔር ያደረገውን ቅድም ስንናገር እንደነበረው why የሚለው የኛ ነገር በጣም ጥቂት ነገር ነው እግዚአብሔር የፈጠረበትን ዓላማ ያውቃል እግዚአብሔር ሲፈጥር ያውቃል ያደረጉትን ያውቃል፣ አስቆጥተውታል፣ ተጸጽቷል። why የምትለው ነገር መልሱ እግዚአብሔር ጋር ነው ያለው። እግዚአብሔር why አይባልም። እግዚአብሔር አዋቂ ስለሆነ ማድረግ ስለሚችል ማለትም ስለሚችል ስለዚህ ልክ ቅድም እንዳልነው ቁርአን ቅዱስ ነው፣ ቃሉ ላይ ቅዱስ ነው እንዳልክ እግዚአብሔር ቅዱስ ነው። ሲናገርም የተናገረበትን ያውቃል እግዚአብሔር ለዚህ ነው እግዚአብሔር ይሄን ነገር የጻፈው። በእኔና በአንተ በትንሽ በሆነች ነገር why የእግዚአብሔርን ነገር አንቀይረው። ተመልሶልኛል ወገኔ። እሺ አንተ መጠየቅ ትፈልጋለህ? መጠየቅ ከፈለክ አደራ አሁንም ስለ አይሲስ እንዳትጠይቀኝ። ስለ አላህ ስለ ቁርአን መጠየቅ የምትፈልገው ካለ ካነበብከው ወይ ከሰማኸው ነገር ይሄ ነገር ለምን ሆነ ብለህ ጠይቀኝ። ሰዎች እየገደሉ ይሰግዳሉ እና እነዛ የሚሰግዱ ሰላት ያደርጋሉ። ከአምልኮ አንዱ እሱ ነው። ባለፈው እንዳልከኝ እየገደሉ ነፍስ እያጠፉ የሚሰግዱ ሰዎች ጀነት ይገባሉ ብለህ ታስባለህ? እሺ፣ ሁለት መልስ ነው የምሰጥህ። አንደኛ ሰው እየገደሉ የሚሰግዱ ሰዎችን አላየኋቸውም ከሁሉ በፊት እየገደሉ የሚሰግዱ አንድ። ሁለተኛ አሉ እንኳን እንበልና ለፍርድ እንዲመቸን ማለት ነው አሉ ካልን ሰላት በመስገዳቸው ሰላታቸው አላህ ዘንድ ተቀባይነት አለው ነፍስን ያላግባብ በማጥፋታቸው ደግሞ በነፍስ ማጥፋት አላህ ዘንድ ተጠያቂ ናቸው ስለዚህ በአንድ በኩል መልካም ስራ አላቸው በሌላ በኩል ኃጢአት ወይም ክፉ ተግባር አላቸው በመልካም ስራቸው ጌታቸው አላህ ዘንድ ተጠቃሚ ናቸው በክፉ ስራቸው ደግሞ በኃጢአት ዕዳ ተከሳሾች ናቸው ይሄ እዳቸው ምን አይነት ፍርድ ያስከትላል የሚለው ግን ወደ ጌታ አላህ የሚመለስ ፍርድ ነው ምክንያቱም አላህ በቅዱስ ቁርአኑ ላይ እንደተናገረው ለምሳሌ የሚገደለው አማኝ ነፍስ ከሆነ በምዕራፍ 4 ቁጥር 93 ላይ ዘላለም እሳት ጀሃነም ዘውታሪ ይሆናል ይላል ገዳይ የሆነው አካል ማለት ነው ግን እዚህ ምድር ላይ ገና ኃጢአቱን ሰርቶ ከቤተሰቦቹ በኩል ይቅርታን ግን ካገኘ ከአላህ ዘንድም በንስሐ ይቅርታን ያገኛል። ምሳሌው እንዲገባህ አለ ከአንድ ጓደኛዬ ጋር በንግድ ጉዳይ ሳንስማማ ቀርተን ቄመን አርግዤ ብገለው ኃጢአተኛ ነኝ። እንደ እስልምናው ህግ መሰረት ለተገዳይ ቤተሰቦች ሶስት መብት ተሰጥቷቸዋል። በደንብ አድምጠኝ። መጽሐፍ ቅዱስ የማያውቀው እስልምና ያለው ውብ ህግ ነው። ሶስት መብት ተሰጣቸው የተገዳይ ቤተሰብ የመጀመሪያው ምንድን ነው? የልጃችንን ደም አቡ ሀይደር ስላፈሰሰ የሱም ደም ይፍሰስ ይገደልልን ብለው በእስልምናው ሸሪዓ ፍርድ ቤት ቃዲ ወይም ዳኛ ፊት የደም ካሳ መጠየቅ ይችላሉ። የገደለ ይገደላልና ደምን ያፈሰሰ ደሙ ይፈሳል። ይሄ አንደኛው መብት ነው። ከዚህ ነገር ይቅርታ ካደረጉልኝስ ቤተሰቦቹ። ሁለተኛው ዝቅተኛው ምንድነው? ጉማ ካሳ በመክፈል የእሱ ደም መፍሰሱ ለእኛ አይጠቅመንም፣ ነገር ግን የሞራል ካሳ ይክፈለን ካሉ በስምምነቱ መሰረት እነሱም ሳይጎዱ እኔም ሳልጎዳ በገንዘብ ካሳ ይቅርታን ማግኘት እችላለሁ። ካሳውንም አንፈልግም፣ ለአላህ ብለን ይቅር ብለንሃል ካሉስ ሶስተኛውና የመጨረሻው ይቅርታ ነው። ይቅርታው አላህ ዘንድ ተጠያቂ እንዳልሆን ይዳርገኛል። በእነሱ በኩል ያለውን ጨረስኩ ማለት ነው። የቀረኝ በማ በኩል ነው አሁን በጌታዬ በኩል ነው። በጌታዬ በኩል ያለውን ደግሞ በንስሐ ተውበት ይባላል። በንስሐ በተውበትና በመልካም ስራ የትንሣኤ ቀን አላህ ዘንድ ተጠያቂ ላለመሆን በማደርገው ጸሎት ይቅርታን ማግኘት ይቻላል። ይሄ ሳይሆን ቢቀርና ገዳይ ያለ ንስሐ ወይም ያለ ተውበት ከሞተ ሰጋጅ ነውና ምን ይሆናል ካልከኝ ፍርዱ አላህ ዘንድ ይመለሳል። ያጠፋው የአማኝን ነፍስ ከሆነ ጀሃነም እሳት ይዘወትራል። ይሄንን ነው ላንተ ልመልስልህ የምችለው ወገናች ካልተመለሰ እንደኔ ደግመህ መጠየቅ ትችላለህ ነው ጥያቄ በጣም አመሰግናለሁ አንተ ካልከው ጋር የሚሄድ ጥቅስ ላነብልህ ነው ስለዘረዘርካቸው ነገሮች መጽሐፍ ቅዱስ እንደዚህ ይላል በማቴዎስ ወንጌል ምዕራፍ አምስት ከቁጥር 43 እስከ 45 ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም ነገር አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና ይላል። ልክ ካልከው አንጻር የህጉን ነገር ነግረኸኛል። እሱ የህግ ነው። ትልቁ ነገር ግን ትልቁ ነገር መጽሐፍ ቅዱስ የሚያስተምረን ራሱ ኢየሱስ ክርስቶስ የሚናገረው በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ ከባድ ነው አውቃለሁ ፈተና ነው አውቃለሁ የእግዚአብሔር ልጆች እንሆናለን ካልን ግን የሚጠሉንን መውደድ የግድ ነው የሚጠሉንን ሳንወድ የሚጠሉንን እየጠላናቸው የእግዚአብሔርን መንግስት እንወርሳለን የሚቻል ስለማይመስለኝ ይናገራል መጽሐፍ ቅዱስ ከይቅርታ ጋር እዛው እንድታብራራው የሚጠላኝን ሰው ለምንድን ነው መወደው? እስቲ ምክንያት አለው መወድበት? ያዝልኝ። አዎ ምክንያት አለው። ይህ እሱ ይጥላህ እንጂ አንተ ስትወደው ገንዘብ ልታረገው እንዳይሞት የህይወትን መንገድ ስለምታሳየው እሱ እየጠላህም አንተ ብትወደው በውስጥ አንተ የምትወድበትን መንፈስ አንድ ቀን ሊገባው ስለሚችለው አንድ ቀን እግዚአብሔር ሲያበራለት እንዴ እኔ እንደዚህ እያደረግኩት እየገፋሁት እየመታሁት እያሰቃየሁት ሁልጊዜ እሱ እየወደደኝ ፍቅር እየሰጠኝ አንድ ቀን ይሄ ፍቅር ስለሚገባው ይሄ ፍቅር የገባው ቀን ደግሞ እሱም ለጠላቶቹ ወዳጅ ስለሚሆን ሰውን በጦርነት ሳይሆን በመውደድ ወዳጅ ማድረግ ስለምንችል ስለዚህ ነው መጽሐፍ ቅዱስ ይሄን የሚናገረውና ብንችል ብንችል የእግዚአብሔር መንፈስ ቢረዳን ጠላቶቻችንን መውደድ ነው ያለብን። የሚያሳድዱንን ይቅርታ፣ ቀጥል። እሺ፣ ቀጥል። ለዚህ ነውና ስለዚህ ጠላትን መውደድ በእግዚአብሔር ዘንድ የበለጠ ደስታ ነው ለእግዚአብሔር ሰው ራሱን ለሰጠ ሰው የእግዚአብሔር ነኝ ላለ ሰው የእግዚአብሔር የልጅነት ስልጣኔ ተረጋግጧል ያለው ሰው ይልቁኑ ጓደኛውን ጓደኛውን ከሚፈልግ ይልቅ ጠላቱን ቢፈልግ ነው የሚሻለው በእግዚአብሔር ዘንድ እግዚአብሔር ይሄን ነው የሚወደው እና በእኔ በኩል ጨርሻለሁ በጣም አመሰግናለሁ በሚቀጥለው ፕሮግራም በሰላም ያገናኘን ፍቃደኛ ከሆንክ ነው። ምን አልከኝ? አንድ ጥያቄ ፍቃደኛ ከሆንክ እዚሁ ጋር ጠላትን መውደድ የሚለው ላይ እሺ፣ እሺ፣ እሺ አባዬ እንግዲህ ልጄ ልበልህና አሁን አንተ ባልከው መሰረት እድሜ ስንት ነው ለመሆኑ? እድሜ ስንት ነው? ቆይ ሌላ ጊዜ እንነጋገርበታለን እሱን። አይ እኔ አባትህ ሳልሆን አልቀርም። የእግዚአብሔር ልጆች እንሆን ዘንድ ጠላቶቻችንን መውደድ እንዳለብን መጽሐፍ ቅዱሱ ካስተማረ ታዲያ ለምንድን ነው ይህንን የተናገረው ኢየሱስ በሌላ ቦታ ላይ እናታችሁን፣ አባታችሁን፣ ወንድማችሁን፣ እህታችሁን ካልጠላችሁ በስተቀር የኔ ደቀ መዝሙር መሆን አትችሉም ብሏል። ማንም ወደ ኢየሱስ መምጣት የሚፈልግ ካለ እናቱንም አባቱንም እህቱንም ወንድሙንም የገዛ ነፍሱን ሁሉ መጥላት አለበት እያለ ነው። ለምንድን ነው እዚህ ቦታ ላይ መጥላትን ያስተማረው? ቦታውን ላንብብል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 32 ጀምሮ ነው። ላንብብል ቦታው አንብብልኝ። እንደዚህ ይላል ከቁጥር 30 ሁለት ጀምሮ ላንብበው። እሺ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ይልና አሁን የምትፈልገው እዚህ ጋር ነው። ቁጥር አስራ ጀምሮ በደንብ ተከተለኝ። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ሰውን ከአባቱ ሴት ልጅን ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ለሰው ቤተሰቦቹ ጠላቶቹ ይሆኑበታል። ከኔም ይልቅ አባቱን ወይንም እናቱን የሚወድ ለእኔ ሊሆን አይገባው ከኔ ይልቅ ወንድ ልጁን ወይንም ልጁን የሚወድ ለእኔ ሊሆን አይገባው መስቀሉን የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም ይልና 39 ላይ ነፍሱን የሚያገኛት ያጠፋል። ሳት ነፍስ እኔ የሚያጠፋ ያገኛታል ብሎ ነው የሚናገረው። አሁን እኔ ያልኩት የት አለ? እዚህ ውስጥ አለ አለ። እዚህ ውስጥ ነው። ለምን ጣልቃ ትገባብኛለህ? አይ እሱ አይደለም ማለቴ ነው። አንተ እኮ ነህ። እኔ ጥቅሱን ላንብብልህ አልከኝ። አሁን ያነበብከው ከኔ ይልቅ እናቱን ወይም አባቱን የሚወድ ሰው ነው ያልከው። እኔ ለምን እንደዛ ይላል? ከኔ ይልቅ አትውደዱ ለምን ይላል እኮ አይደለም ያልኩህ። እኔ እያስተማርኩት ያለው እየጠየቅኩህ ያለሁት መጥላት አለባችሁ ነው ግዴታ። ምን ላይ ነው? እስቲ አንብብልኝ፣ አንተ አውጣና አንብብልኝ። የቱ ጋ ነው መጥላት አለባችሁ የሚለው? ከገባ ወንጌል ምዕራፍ 14 ላይ mic ለቀኩ መረጃ ያለው ከፈትከው mic ያዝ ምንም ችግር የለም ሉቃስ 14 ቁጥር 6 26 እስቲ አንብብልኝ አንተ ራስ ሉቃስ 14 ቁጥር 26 ላይ 26 ነው ያልከኝ ዘወር ብሎ እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱን፣ ልጆቹንም፣ ወንድሞቹንም፣ እህቶቹንም የራሱንም ሕይወት እንኳ ሳይ ባይጠላ ደግሞ ደራማቴ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙር ያ እኮ ነው። እዛም ጋር አነበብኩልህ። ይሄንኑ ነው፣ ይሄም ይሄንኑ ነው። ያንኑ ነበር የምገልጽልህ። ይለያያል። ጥያቄ እንግዲህ ላቅርብልህ እንዴት እንደሚለያይ እዛ ቦታ okay እዛ ቦታ ላይ እናቱን ወይ አባቱን ከኔ የበለጠ የማይወድ ነው ያለው። እውነት ነው፣ እኔም እቀበለዋለሁ። ከኢየሱስ የበለጠ እናቱን ወይ አባቱን ውደድ አይደለም ጥያቄው፣ ማን የበለጠ ይወደድ ነው እዛ ቦታ ላይ። እዚህ ቦታ ላይ ግን ስለ አለ? ማንም ወደ እኔ የሚመጣ ቢኖር አለ ወደ ኢየሱስ ለመምጣት ልናሟላ አባቱንና እናቱን ሚስቱንና ልጆቹንም ወንድሞቹንም እህቶቹንም የራሱን ህይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም ማለት የኢየሱስ ደቀ መዝሙር ለመሆን እነዚህን ነገሮች መጥላት አለብን እናት አባት ሚስት ልጅ ወንድም እህት የገዛ ህይወት እንኳ ሳካልጠላህ ደቀ መዝሙር አትሆንም እኔ የኢየሱስ ደቀ መዝሙር ለሞ እናትና አባቴን መጥላት አለብኝ ወይ ወንድም እህቴን ሚስትና ልጆቼን መጥላት አለብኝ ወይ ኢየሱስን የበለጠ ሀብልጠህ ውደደው አንድ ነገር ነው እዚህ ጋር ግን ጥላቸው እኮ ነው የተባልኩት ካልጠላህ ደቀ መዝሙር አትሆንም ነው ይሄን አብራራልኝ እስቲ ያዝልኝ እዛው የመጀመሪያው ላይ ልመለስና አንድ እንደሆነ ላሳይን ፈልገው ቁጥር 34 ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁም እኮ አንተ ከምትለው ጋር የሚግባባ ነው ኦኬ ልመለስ ወደዛው ወደዛው ልመለስ አንተ አሁን ወዳልከው ወደዛ ልመለስ ከላይ ያለውን ከቁጥር 22 ያለውን ላንብብል ባሪያውም ጌታ ሆይ እንዳዘዝከኝ ተደርጓል፣ ገናም ስፍራ አለ አለው። ጌታውም ባሪያውን ቤቴ እንዲሞላ ወደ መንገድ ይገቡ ዘንድ ግድ በላቸው እላቸዋለሁ። ከታዳሚዎቹም ከእነዚህ ሰዎች አንድስ እንኳ እራቴን አይቀምስም አለው። ከዛ በኋላ ነው ይሄን ነገር የተናገረው። ብዙ ህዝብ ከእርሱ ጋር ይሄድ ነበር። ከዛ ዞር ብሎ ነው ይሄን የተናገራቸው። ለምንድን ነው ይሄንን ነገር እዚህ ጋር የተናገራቸው? ልክ አንተ እንዳልከው የራሱን ህይወትስ እንኳ ሳይቀር ባይጠላ ማለት ምን ማለት ነው? ስጋዊ ማንነቱን ባይተው በመንፈሳዊ ህይወት ባይከተለኝ የማያምኑ ቤተሰቦች ቢኖሩ የማያምኑ ቤተሰቦች ቢኖሩ ያንን የማያምኑትን ቤተሰቦች አጢአት የማይከተል ማለት ነው። ያንን አጢአት የሚተው ለእንጨት የሚሰግዱ ከሆነ ከነሱ ጋር ለእንጨት አለመስገድ ማለት ነው። እነሱ አጢአት ባዕድ አምልኮን ያመልኩ እንደሆነ ያንን ባዕድ አምልኮን ከሚያደርጉት ጋር አለመተባበል፣ ያንን ባይጠላ ማለት ነው። የሰይጣንና የእርኩሰት መንገድን ቢከተሉ ያንን ባይጠላ ማለት ነው። ለዚህ መለየት ማለት ነው። እዚህ መጥላት ማለት መለየት ማለት ነው። ለእግዚአብሔር መቀደስ ማለት ራስ እንኳ ሳይቀር ያለ ቅድስና እግዚአብሔርን ማስደሰት አይቻልም ይላል። በስጋዊ ማንነታችን ምንም ነገር እያደረግን ዝሙት እያደረግን ሴቶች እየቀያየርን ገንዘብ እየተመኘን ለገንዘብ ወንድማችንን እየጠላን ወንድማችንን እያረድን ጀይነት የለም። ለዚህ እዚህ ጋር ተለዩ የሚል መልእክት ነው። ተቀደሱ የሚል መልእክት ነው። ከቤተሰብ ነው የሚጀምረው። ለዚህ ነው አሁን የምታያቸው ብዙ ሰዎች ብዙ ሰዎች በቤተሰብ ውስጥ ዥንጉርጉር ነው ያለው። ግማሹ አማኝ ነው፣ ግማሹ አያምንም፣ ግማሹ ሃይማኖተኛ ነው፣ ግማሹ አምላኪ ነው። ለዚህ ነው ብዙ ዥንጉርጉር ቤተሰብ የምታየው። በእስልምናም ቤተሰብ ውስጥ እንዲሁ አይነት ነገር የምታየው። ስለዚህ መጥላት አጢአታቸውን መጥላት ነው። መጥላት በደላቸውን መጥላት ነው። መጥላት ክፋታቸውን መጥላት ነው። መለየት ነው ከነሱ ሳይለይ እና ሳይቀደስ ቤተሰቡንም ማስተማር አይችልም። ቤተሰቡንም save ማድረግ አይችልም። ልጁንም save ማድረግ አይችልም። ይሄን ማለት ነው መቀደስ ወደ ጌታ መመለስ ማለት ነው እንጂ ኢየሱስ ጥሉ ሁሉንም እንደዚህ አይደለም። መልእክቱ ይሄ ነው። ለዚህ ነው ቅድም ገና ሲጀምር መጽሐፍ ቅዱስ እንዳይምታታብን ብዬ ብዙ ስሞችን የነገርኳችሁ ብዙ ነገሮችን የዘረዘርኩላችሁ ወደ ሰላሳ የሚሆኑ ነገሮችን የዘረዘርኩላችሁ። ስለዚህ እዚህ ጋር ያለው ጥሉ እኔ ጥላቻ አምላክ ነኝ አይደለም አይደለም። ከሚያደርጉት አድራጎታቸው አትከተሉ። ራስህንም ጥላ ራስን ጥላ ማለት ምን ማለት ነው? ወደ መልካም ነገር ተመለስ። ተርናርግ ወደ መንፈሳዊ ነገር፣ ወደ እውነት ነገር ተርናርግ። ተው ግድያን፣ ተው ውሸትን፣ ተው አጥያትን፣ ተው ሰው መጥላትን ማለት ነው። ልክ ከመለስኩልህ አመሰግናለሁ። አመሰግናለሁ ወገኔ። እውነት ለመናገር ግን ከሆነ ይልቁኑ ወደ መጽሐፍ ቅዱስ ሳይሆን የምትጠራኝ ወደ ራስህ እየሰበከኝ እንደሆነ ነው የሚገባኝ። ከቃል ውጪ የሆነ የግል interpretation ነው የምትሰጠው። ሀታ ለጥቅስህ እንኳን የሚያግዝህን ሀሳብ ጥቅስን ከጥቅስ ጋር እያገናኘህ ይሄን ቃል የምንፈታው በዚህ ጥቅስ መሰረት ነው ብለህ ከሌላ ጋር ጠቅሰህ እያገናኘህ ቃላትን በቃላት አትፈታውም ወይ contextual meaning ኡን እንኳን አያይዘህ እንዲህ ማለት ነው ብለህ አታብራራው። ሙሉ በሙሉ ከመጽሐፍ ቅዱስ ውጭ የሆነ ያንተው የግልህን ትርጉም ነው የምትሰጠኝ። ስለዚህ እኔ አሁን እየተጠራሁ ያለሁት ወደ መጽሐፍ ቅዱስ ሳይሆን ወደ አንተ ነው። Bible ራሱን ችሎ ካልተናገረ ነው ወደ ጌታ ነው ነው እየጠራው ወደ ኢየሱስ ወደሚያድነው ጌታ ነው እየጠራው ያለው እኮ ወደ ሰው ማምን ወደ ጌታ ቃል መጽሐፍ ቅዱስ ውስጥ ያለውን እኮ አይደለም ነው ምልህ ምክንያቱም መጽሐፍ ቅዱስ ውስጥ ያለው ኢየሱስ ይሄን አለ ብዬ ስጠይቅህ አንተ ደግሞ ማለት የፈለገው ይሄ ነው ብለህ መጽሐፍ ቅዱሱ ካለ ውጪ ሌላ ነገር ትነግረኛለህ just ኢየሱስ ማለት ያልፈለገውን ነገር ብሎ ነበር አንተ ማለት የፈለገው እንዲህ ነው ትለኛለህ። ማለት የፈለገውንማ ይኸው ተጽፏል እኮ አገኘ ነው። እናቱን አባቱን ያልጠላ ስልህ ምን አልክ? መጀመሪያ ጣዖት አምልኮ ያልጠላ ብለህ ሌላ ነገር አብራራ። መጨረሻ ላይ ደግሞ ኃጢአታቸውን አልክ። ኃጢአትን መጥላት ከሆነማ በእናትና በአባት ወይ በቤተሰብ ብቻ ለምን ይገደባል? የዓለምን ኃጢአት ሁሉ መጥላት ያስፈልጋል። እዚህ ላይ ግን የተጠቀሱት የቤተሰብ አካላት ናቸው እኮ። እናትህን መጥላት አለብህ፣ አባትህን፣ ወንድም እህትህን፣ ሚስትና ልጆችህን መጨረሻ የገዛ ነፍስህን ሁሉ ጥላ ግን አንተ ቃሉን ስትፈታው ከዚህ ጥቅስ አንጻር እንደዚህ ነው የሚል ነገር አትሰጠኝም ለማንኛውም ዓለም ሆነ ማንኛውም ሰው የሚድነው አንድ አላህን በማመን ነው ወገናችን ላደረግከው መልስ እናመሰግናለን መቼም ግድ አይደለም ለምን እንደዚህ አድርገህ መለስክ አይባልም አዳማጭ ነው ብዙ ጊዜ ኦዲያንስ ነው ትምህርት የሚወስደው እኔ እናንተ ተወያይነን አላህ ልብህን ለእውነት ይክፈተው ከአንድ አላህ ውጭ ሌላ አምላክ የለም እኛ ሁለት አምላክ አናመልክም ሶስት አምላክ አናመልክም የሰላም አምላክ አላህ ነው ያለን ያለ አግባብ የሰውን ነፍስ ግደሉ ወይም እረዱ ብሎም አያስተምረንም ቅዱስ ቃሉ ያለ አግባብ ነፍስን አትግደሉ ነው የሚለው ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ኢላ ቢልሐቅ አላህ እርም ያደረጋትን ነፍስ ያለ አግባብ አትግደሉ ብሎ ያስተምረናል ይሄ መለኮታዊ ቃል ሁለት ቁም ነገር ይሰጠናል። በአግባብም የሚገደል ነፍስ አለ ማለት ነው። እስልምና ህግ አለው። መንፈሳዊ ህይወት ብቻ ሳይሆን ለስጋዊ ህይወትም መመሪያን ጭምር ያቀፈ እምነት ነው። በአግባብ ይገደላሉ። ያለ ህግ አልኖርንም። አየር ላይ እንደተንጠለጠለ ላባ ንፋስ እንደፈለገ እንደሚያሽከረክረው ሃይማኖታችን የቄሳርን ለቄሳር ብሎ አላንጠለጠለንም። በአግባብ ደግሞ ቅጣትም አለ ይለናል። የሰው ነፍስ ያጠፉ ጊዜ ወይም ደግሞ ለሞት የሚያበቃቸውን ወንጀል የሰሩ ጊዜ ሊገደሉ የሚችሉ አሉ። ስለዚህ እስልምና መንፈሳዊም ነው፣ ስጋዊ ህይወትንም ጭምር ያካተተ ሙሉ መመሪያ ነው። ሰውን ግደሉ ጀነት አለላችሁ አላለም። ያለው እኔን በብቸኝነት አምልኩ፣ ከኔ ጋር ማንንም አትገዙ አለ። ነቢያትንም፣ መላእክትንም፣ ጻድቃንንም፣ ሰማዕታትንም ሙታንም ቢሆኑ አይመለኩም በእስልምና አንድ አላህ ነው የሚመለከው። ይሄ አምላክ ሁሌም ሕያው ነው። ለሶስት ቀን ሞተ የሚባል አምላክ የለንም። ለሶስት ሴኮንድ እንኳ ቢያንቀላፋ አይደለም ቢሞት ይቅርና አምላክ ቢያንቀላፋ ዓለም ይጠፋ ነበር። ግን አምላክ አይተኛ አይደለም ሞተ ሊባል ይቅርና ማለት ነው። ይህንን ጌታ ነው እንድታመልክ አንተን ምንጠራ። ወደ ኢየሱስ እንዳትጠራን መጀመሪያ ቁርአን ሰበከን እኮ ወገናችን፣ ካንተ በፊት ቁርአን ነው የሰበከን በኢየሱስ እመኑ ብሎ ስናምንም የተሳሳተ እምነት እንዳይኖረን እርሱ የመርየም ልጅ ነው ከድንግል የተወለደ ነው ወደ እስራኤል ልጆች የተላከ የአላህ መልእክተኛ ነው እመኑ አለን አምነን ተቀበልን ቃሉ ካለ ውጭ አንወጣም ፈጣሪው አላህ ከነገረን ውጭ ሌላ ሰው መጥቶ ተሳስታችኋል እንዲለው ሊለን አይችልም አንተ ግን ስለ ኢየሱስ እኮ የምትናገረው እግዚአብሔር የነገረህን ይዘህ አይደለም ማቴዎስ ማርቆስ ሉቃስና ዮሐንስ የጻፉልህን ይዘህ ነው እነዚህ ደግሞ እግዚአብሔር እንዳልሆኑ ታውቃለህ እኛ ግን ጌታ አላህ ፈጣሪው ራሱ የነገረንን ይዘን ነው አላህ ራሱ ስለ ባሪያው ስለ ዒሳ ማንነቱን እንዲህ ብሎ በቃሉ በነገረን መልክ ነው የምንናገረው እንጂ የታሪክ ሰዎች በነገሩን ይዘን አይደለም ከአንድ አላህ ውጭ ሌላ አምላክ የለም ነብዩ መሐመድ የመጨረሻ ነብይ ናቸው የእሳቸውን ነብይነት አንድ ሰው ሳያምን የወረደላቸውን ቅዱስ ቁርአን ሳይከተል በአላህ ብቸኛ አምላክነት ካላመነ ጀነት በሩ ዝግ ነው። ነብይ ጀነት ሊሰጠን አይችልም። የጀነትን መንገድ ሊያመላክተን ሊጠቁመን ይችላል። ስለዚህም ጀነትን የሚሰጠው አንድ አላህ ብቻ ነው ወገናችን። በቀጣዩ ጊዜ እንግዲህ ፈቅደህ አንተም ለመምጣት ዝግጁ ከሆንክ ቀን ተወስኑና እንደ ዛሬው እንዳረሳው ቀን ወስነን በሌላ ርዕስ እንወያያለን። ወንድማችን ኻሊድ شكرا وجنا تشنن سلام الطه وجنا تشنن من نام سجن الله كترو زن من ليت أهو سلال كولت أيك عندي تياك ويني يترس كمسلم يكون برش يستيت أقرر أرجع تياك سلال شبابنا uh, uh. ሱረቱል አልማይዳ ላይ ቁጥር 33 ላይ አላህንና መልእክተኛውን የሚዋጉ መግደል፣ መቁረጥ፣ መስቀል፣ ማባረር ይገባል ይላል። አዎ ይላል። ምን ማለት ነው? ቁጣው ጠሪቅ የሚባለው አሉ ሽፍቶች ቁጣው ጠሪቅ ይባላል በአረብኛ ሽፍታ ማለት ነው ሽፍቶች እና ምን አለ የእነዚህን የሽፍቶች ቅጣት ሲናገር መጀመሪያ ባህሪያቸውን አስቀመጠና ኢነማ ጀዛኡ ለዚነ ዩሓሪቡነ አላህ ወረሱለሁ አላህና መልእክተኛውን የሚዋጉ ሰዎች አለ ቅጣታቸው። እንደውም እንዳንተ አማርኛውን ብቻ ላንብበው፣ ለጊዜው አረብኛው ይቅርብኝ፣ አብረን እንድንረዳው። ከፍተኸዋል አንተ አማርኛውን ትርጉም አጠገብህ አለ? አዎ አለ። በቃ አብረን እንድናነበው ይሁን አረብኛውን ላስቀረውና የነዚያ አላህንና መልእክተኛውን የሚዋጉ አንድ በምድር ላይም ለማጥፋት የሚተጉ ሰዎች ቅጣታቸው አለ መገደል ወይም መሰቀል ወይም እጆቻቸውና እግሮቻቸውን በማፈራረቅ መቆረጥ ወይም ከአገር መባረር ነው ይህ ለእርሱ ለእነርሱ በቅርቢቱ ዓለም ውርደት ነው በመጨረሻይቱም ለነርሱ ከባድ ቅጣት አላቸው ይላል ምን ማለት ነው ካልክ የነዚህ አላህና መልእክተኛውን የሚዋጉ ማለት አማኞችን ማለት ነው ያስተላለፉትን ቃል ለሰዎች እንዳይሰራጭ እምነቱ ላይ እንቅፋት የሚፈጥሩ ሰዎች በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት አለ ከታች ምልክት አይሰጥህም ቅጣት የሚለው ጋር ፉትኖት የለውም ምን ይላል ነፍስ የገደሉ እንደሆነ አለ ይሄን ያዝ መገደል አለባቸው ማለት ነው ወይም ይልና ሁለት ዶስ ደግሞ ይሰጣሃል እዚህ ጋር ምን ይልሃል ደግሞ በወይም ስር ነፍስ ገድለው ገንዘብ ቀምተው ደግሞ ከሆነ ይላል እነዚህ ደግሞ ምን ይሆናሉ እጆቻቸውና እግሮቻቸውን በማፈራረቅ መቁረጥ ነው ይላል መቆረጥ ወይንም ደግሞ ይላል ገንዘብ ብቻ ወስደው ከሆነ ማለት ነው ከስር ከአገር መባረር ነው ይህ ለእነርሱ በቅርቢቱ ዓለም ውርደት ነው፣ በመጨረሻይቱም ከባድ ቅጣት አላቸው ይላል ነው። ይሄ ነው ጥቅሱ የሚለው። እኔ ጥያቄ ለምን ምህረት አጣ ነው ምለው ምህረት አጣ እርምጃ ላይ ምህረት የሚኖረው ምህረት የሚኖረው በዳኛ ፊት ሳትኖር በግልህ ለምትሰራው ኃጢአት ንስሐ ስትገባ ነው። በሰው ላይ እርምጃ ወስዶ ምህረት ማለት ምህረት ሳይሆን ጭካኔ ይባላል። ያንተን ገንዘብ ነጥቄ ያንተን ህይወት አጥፍቼ ወይም ደግሞ የእህትህ ወይ የባለቤትህን ክብር ወስጄ ጌታዬ ሆይ ማረኝ ማለት ምህረት ሳይሆን ቀልድ ይባላል። ይሄ ቀልድ ነው። እናንተ ጋር ምህረት የምትሉት ለምን መሰለ? ህግ የላችሁማ። በቃ ቅድም ያልኩ እኮ ይሄ ነው። የቄሳርን ለቄሳር ብላችሁ ተሸንፋችኋል። የምትተዳደሩት በምድራዊ ስርዓት ነው። ህግ ስለሌላችሁ ነው። እስልምና ግን ሙሉ ስለሆነ በሰው ላይ ድንበር ለሚያልፍ ሰው ቅጣትን ደንግጓል። ታዲያ ምህረት ለማን ነው ካልከኝስ ከሰው ሀቅ ጋር ሳይገናኝ የጌታውን ሀቅ ብቻ ለጣሰ ሰው በዳኛ ፊት ከመቅረቡ በፊት ንስሐ ከገባ ነው ምሳሌ ከሰው አይገናኝ ምንድን ነው ካልከኝ መጠጥ ጠጥቷል አስካሪ መጠጥ መጠጣት በሃይማኖቱ ህግ ክልክል ነው የሸሪዓ ፍርድ ቤት ዳኛው ሳይዘው ለቅጣት ቦታ ከመቅረቡ በፊት ያ ረቢ መጠጥ ጠጥቼ ነበር ነገም በመጨረሻው ዓለም ተጠያቂ እንዳልሆን እባክህ ማረኝ ቢል ጌታችን ምህረተ ሰፊ ነው ሰውየው ከሃዲ ነው ጣዖት አምላኪ ነው ንስሐ መግባት ከፈለገስ አላህ ይምረዋል ይሄንንም እናምናለን ውሸታም ነው ነገ ከውሸቱ መጸጸት ቢፈልግ ጌታ አላህ መሐሪ ነው የሰው ገንዘብ ወስደህ ህይወት አጥፍተህ ግን ማረኝ ቀልድ ነው በእስልምና ይሄ ቅድም እንደነገርኩ ለባለቤቱ የተሰጠ መብት ነው ነው ባለቤቱ አፉ ብየዋለው ይቅር ብየዋለው ካለ ዳኛውም ምንም ሊያደርግህ አይችልም ካልሆነስ ከሰራኸው ወንጀል ጋራ ተመሳሳይ ቅጣት ያስፈልገዋል። እናንተ ግን እኛ ጋር ቅጣት የለም ምህረት ነው የምትሉት። እምነታችሁ ምህረት ስለሆነ ሳይሆን ህግ ስለሌላችሁ ነው ነው እኮ ምልህ። ማንም ሰው በእናትህ ላይ እርምጃ ቢወስድ፣ በእህትህ ላይ እርምጃ ቢወስድ፣ በሚስትህ ላይ እርምጃ ቢወስድ፣ በሴት ልጆች ላይ እርምጃ ቢወስድ መጽሐፍ ቅዱስ ይሄ ይሁኑ የሚለው ነገር የለውም። መጽሐፉም ዝም አንተም ዝም ብላችኋል። ስለዚህ አማራጭ ያላችሁ ምንድን ነው? ወደ ምድራዊ ህግ ትሄዳላችሁ ታዲያ እናንተ የእስልምናን ህግ ሸሪዓን የምትቃወሙ ከሆነ ለምን ምድራዊ ህግን ታቋቁማላችሁ ለምን አትቃወሙም ታዲያ ጭካኔ አይደለ እንዴ መንግስትም መኖር የለበትም እኮ ነው የምትሉት ፍትሐ ብሔርና ወንጀለኛ መቅጫ ህግ የሚባል ነገር አንድ ሀገር ላይ ለምን ይደነገጋል ብላችሁ ተቃውሟ ምክንያቱም ከአምላክ ምህረት ጋር ይቃወማል እያላችሁ ኖ ችግሩ ግን ምንድነው አሁንም እንዲገባችሁ ያስፈልጋል ሙሉ መመሪያ የላችሁ እኛ ግን ሙሉ መመሪያ አለን ምህረት የሚደረግበት ቦታ አለ፣ ቅጣት የሚደነግግበት ቦታ አለ። በሰው ንብረት ላይ ግን ቀልድ የለም። አይደለም አንተን ሰርቄ ወይ እጅህን ቆርጬ ወይ ህይወትህን አጥፍቼ ይቅርና ሰድቤህ እንኳ ከሆነ በዳኛ ፊት መክሰስ ትችላለህ። እንደ እስልምና ነው እሺ ምነግርህ፣ እንደ አውሮፓ እንደ አሜሪካ ህግ አይደለም። እንደ እስልምና በዳኛ ፊት ልትከሰኝ ትችላለህ። የዛኔ ዳኛው አንተን ይጠይቅሃል። ስለሰደበህ አፉ ትለዋለህ። እሱን ይቅር ካልከው አላህ ይቅር እንድልህ ብሎ ሊያስተምር ይችላል። አያስገድድህም ግን ዳኛው አዎ ለአላህ ብዬ ይቅር ብዬዋለሁ ካልክስ አንተም ከጌታ የምታገኘው ይቅርታ አለ። አይ አልፈልግም፣ እንደሰደበኝ ልሰድበው፣ እንደመታኝ ልመታው፣ መብቴ ይከበርልኝ ካልክስ ዳኛው ያን መብት ያስከብራል። እስልምና የሰውን መብት ይጠብቃል። በምህረት ስም ዝም ብሎ ወንጀል የሰራን ሁሉ አፉ ብያለሁ ማለት ዝም ብላችሁ ወንጀል ስሩ ነው። ህግ አለን ነው ምንል። እናንተ ህግ ስለሌላችሁ ሞባይልን ቢነጥቅ 911 ትደውላለህ። እዚህ ጋር ግን እስልምና ግን እጁ ይቆረጥ ቢል እረ ጭካኔ ሃይማኖት ትሉታላችሁ። እስልምና 911ስ ጭካኔ አይደለም እንዴ? ለምንድን ነው የምትደውለው? ሲም ካርድ ገዝተው እንዲሰጡት ነው እንዴ? ለሰረቀህ ሞባይል እንዲይዙት አይደለ እንዴ? ፍርድ ቤት ቆመ ስትከራከርና ፍርድ ሲፈረድበት ደስተኛ ትሆናለህ፣ በፍርድ ቤቱ ማለት ነው። አሜሪካ ነጻነት አለው የምትለው ለምንድን ነው? ምህረት ያለበት ሀገር ስለሆነ ነው። ማንም ሰው ማንን ወሰን አያልፍበትም። ማንም የማንም መብት አይረግጥም ብለ ሰላም አይደል ነፃነት ያልከው እኛም የምንልህ ይሄ ነው እስልምና ነፃነት ያለው ሃይማኖት መሆኑ ህግን ደንግጓል ማንም በማንም ላይ ሊቀልድ አይችልም የአላህን ህግ በመጣስ ከሆነ ግን ከሰዎች ጋር ማይገናኝ ከሆነ ግን ዳኛ ፊት ከመቅረቡ በፊት ንስሐ ከገባ አላህ ይምረዋል ብያለሁ ወገኔ ለምሳሌ አንተኑ ዛሬ ብትሰልም ስላለፈው ህይወትህ አላህ ሊምርህ ቃል ገብቷል ከኔ ምህረት ተስፋ አትቁረጡ ብሏል። ምዕራፍ 39 ከፈለክ ክፈትና አንብብልኝ ቁጥር 53 ላይ አላህ ኃጢአትን በጠቅላላ እንደሚምር የሰው ሀቅ ላይ ግን እንደፈለጋችሁ ዝረፉና ወይም ደግሞ የሰው እንደማፍሰሱና እባክህ ጌታ ሆይ ማረን በሉኝ እመራችኋለሁ የሚል ቀልድ ግን በእስልምና የለም። በሰው ሀቅ ላይ ሰው ነው ይቅርታ ማድረግ የሚችለው ነው። ይሄንን መመሪያ ከየት ታመጡታላችሁ እናንተ? ለዚህ ነው እስልምናው ጭካኔ የሚመስላችሁ። የሰረቀ ይቆረጣል፣ የገደለ ይገደላል። እንዲህ ያደረገ እንዲህ ይሆናል። ባለትዳር ሆነው ዝሙት ሲሰሩ በአራት የዓይን ምስክር ከተገኙ ወይ ራሳቸውን አሳልፈው ለሸሪዓ ፍርድ ቤት ዳኛው ካጋለጡ ተወግረው እንዲሞቱ ይደረጋሉ ሲባል እስልምና ምህረት የለውም ትላላችሁ። ለምን? እናንተ ጋር ምህረት አላ አይደለም ተደብቀው በአደባባይ አስፓልትም ላይ ቢሰሩ ምንም ልታረጓቸው አትችሉም። ምን ታረጋላችሁ? መጽሐፍ ቅዱስ እንዲህ ይሁኑ የሚለው ነገር የለውማ ጸጥ ከማለት ውጭ። ታዲያ ይሄ ነው ምህረት። ነገር ግን ያ ነገር የተፈጸመው በእህታችን ወይ በሚስታችን ላይ ቢሆንስ መጀመሪያ መንገድ ለው እኛው ራሳችን እንሆናለን መሳሪያ ካለን ያንን ሰው ለምንድን ነው ለሊት ሌባ ቤታችሁ ሲገባ ታራ የምትከላከሉት መሳሪያ የምታወጡት ምህረት ከሆነ እምነታችሁ የሚያስተምራችሁ በቃ ማሩት ይቅር በሉት ቀኝህን ለመታህ ግራህን ስጥ አይደል እንደሚለው መጽሐፍ ቅዱሱ ስለዚህ በቃ ሌባን ቤትህን በሩን ሲሰብረው አንተ ሌላኛውንም በር ከፍተህ ጠብቀው የሚፈልገውን ዘርፎ ይውጣ ለምን ትከላከላለህ እና እውነቱን ልንገርህ እናንተ ህግ የላችሁም ኢስላም ያስፈልጋችኋል ነው እስልምና ሙሉ ነው የተሟላ መመሪያ አለው ለእያንዳንዱ ነገር በእውቀትህ እንኳን አንተ ስራ መቀጠር ፈልገህ መስራት ብትፈልግ ባንክ ቤት እንኳን ቢሆን ሙያ አንተ accounting ተመርቀህ ባንክ መስራት ይቻላል ወይስ አይቻልም የሚል ፈትዋ እኮ አትጠይቅም። መጽሐፉ አይነግርህማ ስለዚህ ነገር ይሄ ወለድ ነው ወይስ ይሄ አይደለም የሚነግርህ ነገር የለውም መጽሐፍ ቅዱሱ። ባንክ ቤት መቀጠር ያበላል ወይስ አያበላም ነው ባለሙያ ነው የምታማክረው እንጂ ሐራም ነው ሐላል የሚባል ነገር የለም። ወሩ ደርሶ ጸጉርህን መቆረጥ ትፈልግና ጸጉር ቤት ብትገባ አሁንም ፊትለፊት ከተደቀኑት 24 ፎቶዎች የትኛውን አይነት አቆራረጥ ነው የምትፈልገው ትባላለህ እንጂ እንዲህ አይነት አቆራረጥ ሃይማኖት ይፈቅዳል ወይስ ይከለክላል? አለባበስ ስርዓትን በተመለከተ አበላል፣ የተፈቀደ የተከለከለ የላችሁም ዝርዝር ነገር። ያ ዝርዝር ስለሌላችሁ ሙስሊም ላይ ስታዩት ሙስሊም በህግ የተከበበ ሆኖ ስታገኙት የስጋ ህይወት ይመስላችኋል። አሁንም ቢሆን ወደዳችሁም ጠላችሁም እስልምና complete way of life ነው። የተሟላ የህይወት መመሪያ ነው። መንፈሳዊ ህይወት ብቻ ሳይሆን ስጋዊ ህይወታችንን፣ ስላለባበሳችን፣ ስላበላል፣ ስላጠጣት ስለ እያንዳንዱ ነገር እምነታችን ምን እንደሚለን ቲያንስ የሚባለው የንግድ ድርጅት ሲመጣ ይፈቀዳል በሃይማኖት ብሎ የጠየቀ አንድ ክርስቲያን መጥቀስ ትችላለህ በዚህ ምድር ላይ የለም። ያበላል ወይስ አያበላም ብሎ የሚጠይቅ ነው። ሙስሊም ግን ዘጠና ዘጠኝ በመቶ ማለት ይችላለሁ። ከመግባቱ በፊት መጀመሪያ ሰዎችን ነው የሚጠይቀው። ሃይማኖት ይፈቅደዋል አይፈቅደውም? network business በእስልምና ሐላል ነው ወይስ አይደለም? ሙሉ ነው አዲናችን። አዲስ ነገር መጣ ብሎ ተጎትተን አንወጣም። የተሟላ መመሪያ አለን። ፍትሐ ብሔርም አለን፣ ወንጀለኛ መቅጫ ህግም አለን። ስለዚህ እምነታችን መቶ ነው ነው ምልህ ወገኔ። እና አንተ ምህረት ማጣት ብለህ አትተርጉመው፣ የተሟላ ህግ ነው። ከዛ ውጭ ግን አላህ ኃጢአትን በጠቅላላ መሀሪ ነው። ኢየሱስ ጌታ ነው የሚል ሰው ንስሐ ገብቶ አሁን በአላህ ጌትነት አምኛለሁ ካለና ከማረው ከዚህ በላይ ምን ምህረት አለ? በአላህ ላይ ሌላ ሌላ ጌታ እኮ ማበጀት እኮ የኃጢአት ሁሉ የመጀመሪያው ቁንጮ ነው። ይህንን የማረ አላህ ሌላውንም ይምራል። የሰው ሀቅ ግን ሲሆን ለባለቤቱ ሰጥቻለሁ ያለው ቅድም በሶስት መንገድ ያለው ባለቤቱ ካሳ መጠየቅ ይችላል፣ ወይንም ይቅር ማለት ይችላል። ለባለቤቱ ተሰጥቷል እንጂ አንድ የመርካቶ ነጋዴ ሙስሊም ከዛም ከዚህም ብር ተበድሮ በደንብ ከሰበሰበ በኋላ ሁሉንም ሰብስቦ ላለመክፈል ወደ ጅማ ይሄድና ጅማ መስጊድ ገብቶ ያ ረቢ ማረኝ፣ ይቅር በለኝ፣ አንተ የምህረት አምላክ ነህና የመርካቶ ነጋዴ ጓደኞቼን ዘርፌያቸዋለሁ፣ አንተ ማረኝ ማለት ቀልድ ነው። በእስልምና አይሆንም። እነሱ ራሳቸው ይቅር ካላሉት አላህ ይቅር አይለውም። ሄዶ ንብረቱን ይመልስ፣ ይቅርታም ከነሱ ያገኝ። ከዛስ ያ ረቢ ማረኝ ብሎ ወደ ጌታው ይመለስ ነው። ይሄ ነው የእስልምና አስተምህሮ እዚህም ቦታ ላይ መገደል እጅ መቆረጥ የሚለውን ቅድም ያነበኩ አምስት ሰላሳ ሶስት footnote ኡ ላይ እየው ከሰው ወንጀል ጋር የተገናኘውን ነው የሚናገረው ነው ከዛ በፊት ግን ንስሐ ለገባ ሰው የአላህ ህግ ከሆነ አላህ ይምረዋል አላህ ሐቁን ይግለጽልህ ወገኔ እኔ ጨርሻለሁ ማይክ ጥሩ ነው። እዚህ ጋር የተረዳሁትን መጨረሻ ላይ ጥያቄ ጠይቀሃለሁ። ግን አንድ ይሄ የኑስ ላይ ዘጠና አራት ላይ ወደ አንተም ከወረፍ ነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቷል። ከተጠራጣሪዎች አትሁን። ቁራን የሚጠቁመው ነገር አለው። እስቲ መጀመሪያ ቁራን ነው በፊት የተጻፈው መጽሐፍ ቅዱስ ነው በፊት የተጻፈው? ከዚህ አንጻር ግለጽልኝ እስቲ። የወረደው ብለህ ከጠየቅኝ እንመለስልህ። ከቁርአን በፊት ተውራት፣ ዘቡር፣ ኢንጂል ወርደዋል። ተውራት፣ እንጅል፣ ዘቡር ከቁርአን በፊት ከአላህ የወረዱ መሆናቸውን ቁርአን ራሱ መስክሯል። ይህንንም እኔም ልመሰክርልህ እችላለሁ። ምንም ጥርጥር የለውም። ከቁርአን በፊት ወረዱ የምትለኝ እነዚህ ናቸው? አዎ፣ በስም የተጠቀሱት እነዚህ ናቸው። ያልተጠቀሱት ደግሞ የነቢያት መጽሐፍ ይባላሉ። በስም ተውራት፣ ዘቡር፣ ኢንጂል ተብለው ተጠቅሰዋል። ሌሎች የነቢያት መጽሐፍ ይባላሉ። በጥቅሉ ከቁርአን በፊት የወረዱ ናቸው። ሁሉም ከቁርአን በኋላ የወረደ የለም። እሺ እንግዲህ መጽሐፉ ቁርአኑ የሚጠቁመው አንድ ነገር ነው። እንደውም እነዛን መጽሐፎች ጠይቁ ነው የሚለው። እነዛን የጻፉትን እነዛን ያንን የሚያነቡትን ሰዎች ጠይቁ ነው የሚለው እና እውነቱ ከጌታ ዘንድ በእርግጥ መጥቷል ነው የሚለው። እውነት ነው፣ እውነቱ መጥቷል እና አንተ የምትጠይቀው አለ። ይሄንን ያንን መጽሐፍ የሚያነቡትን ሰዎች የምትጠይቀው ነገር አለ። አዎ እነዛን ሰዎች ካመጣህ አለ። ታመጣልኝ ትችላለህ? እኔ አንዱ ነኝ እንዳትለኝ እንጂ ሰዎቹን ካመጣቸው ጠይቅ። እንደውም አትጠራጠር አትጠራጠር ነው የሚለው ቁራ አዎ አንጠራጠርም። ለምን መሰለህ እንደዚያ ያለው ሲያረጋግጥ ቀጥሎ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል አለ። አለቀ። ለነብዩ መሐመድ ከአላህ ዘንድ የመጣው ምንድነው? እውነት ነው። እውነት ስለሆነ ደግሞ ከተጠራጣሪዎችም አትሁን አለ። የስ ቀጠለና ደግሞ ምን አለ? 95 ከነዚያም የአላህን አንቀጾች ካስተባበሉትም አትሁን ከከሳሪዎቹ ትሆናለህና አለ ስለዚህ እኛም አንጠራጠርም ባይገርምህ ነቢዩ መሐመድ አለህ ሰላት ወሰላም ይሄ የቁርአን አንቀጽ በሳቸው ላይ ሲወርድ ምን እንዳሉ ታውቃለህ ወላሂ ላ አሹኩ ወላ አስአሉ አሉ አልጠራጠርምም አልጠይቅምም አሉ እንግዲያውስ ካልተጠራጠሩ እሳቸው ካልጠየቁ ጌታ አላህ ለምንድን ነው እነዚያን ካንተ በፊት መጽሐፉን የሚያነቡትን ጠይቅ ያላቸው ሲባል ኢቅራር ነው፣ ማረጋገጫን ለመስጠት ነው፣ አጽንኦትን ነው። ያንተ ነብይነት ወደ አንተ የሚወርድልህ መለኮታዊ ራእይ አንተን ሊያጠራጥርህ ይቅርና ከአንተ በፊት መጽሐፉን የሚያነቡት እንኳ ያውቁታል ነው። እነሱ ዘንድ እንኳ የታወክ ነብይ ነህ ነው። ለምን ጥቅሱ ሲጀምር ምንድነው ያለው? እዚህ ላይ ካየኸው ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን አለ። ኢፍ ነው ተጠራጥረሃል አይደለም ብትሆን እንኳ ኢፍ ብትጠራጠር እነዚያን ካንተ በፊት መጽሐፉን የሚያነቡትን ጠይቅ። ለምንድን ነው ከኛ በፊት መጽሐፍ የሚያነቡ ሰዎችን ስለ ቁርአኑ መጠየቅ ያስፈለገው ነው አሁን ጥያቄው። እምንጠይቃቸው እነሱ በመጽሐፋቸው ላይ ያንተ ነብይነት የቁርአኑ አምላካዊ ቃልነት እንደተጻፈ በትንቢት መልክ እንደተቀመጠ ያውቃሉ። ድሮም የታወክነህ በአጋጣሚዎች ክስተት፣ በሁኔታዎች መመቻቸት ነብይ ነኝ ብለህ የተነሳህ ሰው ሳትሆን ቀደምት መጽሐፉን የሚያነቡት ራሱ ያውቁሃል፣ ይነግሩሃል ነው። ስለዚህም እውነቱ ከጌታ ዘንድ መጥቶልሃል። ከተጠራጣሪም አትሁን አለ። እሳቸውም አልጠራጠርም አልጠይቅም አሉ። እኔም እሳቸውን ተከትዬ ወገኔ አልጠራጠርም አልጠይቅም። የነብዩ መሐመድ ነብይነት ለማመን ቁርአን ብቻውን በቂ ነው። ውስጡ ያካተተው international የሆነ ህግና eternal የሆነ ዘውታሪነቱ ዓለም አቀፍ እኮ መመሪያ ነው። እስከዛሬ ድረስ ሃይማኖት ሆኖ ስጋዊና መንፈሳዊን ያካተተ ከእስልምና ውጭ ምን አለ? የለም። እያንዳንዱ ሃይማኖት አለኝ የሚለው ሁሉ ለምድራዊ ስርዓት ተገዳጅ ነው። ህግ ያስፈልገዋል፣ መመሪያ ያስፈልገዋል ለእያንዳንዱ ነገር። እስልምና ግን ለሁሉ ነገር ዝርዝር አለው። አንተ አሁን ቅድም ሴት መቀያየር ብለህ ትንሽ ነካ ልታደርግ ፈለግክ እስልምና እኔ ግን በአንተ በጠይቅህ ግን አዲስ ኪዳንህ ዝርዝር መመሪያ እንደማይሰጥህ እርግጠኛ ሆኜ እነግርሃለሁ። ምናልባት አንተ እንደው አንድ ሚስት ስለማግባት ብቻ ተኩረ ትነግረኛለህ እንጂ አንድን ሴት ስታገባት መሟላት ያለበት መስፈርት ምንድን ነው የሚለውን አይነግርህም እኮ መጽሐፍ ቅዱስ። ቤተሰቧ መፍቀድ አለበት ወይስ የለበትም? ያለ ቤተሰብ ፍቃድ ጋብቻ ይቻላል ወይስ አይቻልም? መህር መክፈል አለብህ ወይስ የለብህም? ምስክር በቦታው መኖር አለበት ወይስ የለበትም? እድሜ ጉዳይ ከስንት ይጀምራል፣ በስንት ያበቃል? አይናገርም። ስለዚህ ነገር የለውም። ወይ በፍርድ ቤት ነው የምትጋቡት በማዘጋጃ ካልሆነስ እንዲሁ በአካባቢው ባህል በህሊና መሰረት ነው የምትፈርዱት። እስልምናችን ግን ስለዚህ ዝርዝር ይነግረናል። አንድን ሙስሊም ሴት ላገባት ስፈልግ እኔ ማሟላት ያለብኝ መስፈርት አለ። ምን መኖር አለበት? ያለ ቤተሰብ ፍቃድ ይቻላል አይቻልም? ምክንያቱም ይሄው በተጨባጭ ዓለም የምታየው ችግር ነው። ሰዎች ለትዳር ሲመጡ አንዳንዶቹ ዘር ያዩና አንፈልግም ከንትን ዘር እንድታገቢ ሊሏት ይችላሉ። ታራ በዚህ ሰዓት ምን ያደርጋሉ? እስልምና መልስ አለው። ያንተ እምነት ግን መልስ አለው? ጠቅሰ መናገር ትችላለህ ለዚህ ችግር? ሌላ ሌላ ብዙ ነገር ሊነሳ ይችላል። በትዳር ዓለም ውስጥስ ከገባህ በኋላ የገንዘብን ጉዳይ በተመለከተ ይህን ይህን ዝርዝር ነገር የሚስት ሀቅ በባል ላይ የባል ሀቅ በሚስት ላይ ዝርዝር ነገር የለውም። እስልምና ሙሉ ነው ወገኔ ለሁሉም ነገር መመሪያ አለው መጽሐፉን የሚያነቡትን ጠይቅ ያለን ያንተው ነብይነት እነሱ ዘንድ የታወቀ ነው ለማለት እንጂ እናንተ ዘንድ እውነት አለ ለማለት አይደለም ምናልባት ያችን forged የቱርካዊን ሰውዬ ኦዲዮ ሰጥተው ከሆነ እኔ ለሱ መልስ የሰጠሁትንም ሰጠሃለሁ አብረህ እንድሰማውና እንድታነበው ቱርካዊ ነበርኩኝ እንደዚህ እንደዚህ ነበርኩ እነሱን ጠይቅ እነሱ ዘንድ እውነቱ አለ ብሎ ጭራሽ ቀጣጥፎ ያወራውን ሰውዬ ማለት ነው። ለማንኛውም ላንተ መነግርህ እስልምና ሙሉ ነው። በቃ ይሄ ነው የሚያስደስተን እኛ ሁሌም ምንም ነገር ግራ ቢገባን ሸሆቻችንን ነው የምንጠይቀው። ሃይማኖቱ ምን እንደሚል መምህሮቻችንን ጠይቀን እንረዳለን። ከማን እውቀት እንውሰድ፣ ከማን መመሪያ እንውሰድ አያስጨንቀንም። እናንተ ግን Scandinavian country ዎች እንኳን ክርስቲያን majority ነው በሚባልባቸው ሀገር ላይ ለምንድን ነው የመጽሐፍ ቅዱስ ሸሪዓ ማታቆሙት? እስኪ ራስን ጠይቀ ታውቃለህ? ለምን የመጽሐፍ ቅዱስ ሸሪዓ አይቆምም? Scandinavian country ላይ ህገ መንግስቱ ለምን Bible አይሆንም? ካለው እንተዳደር እስኪ በ Bible በዚህ ውጡ፣ በዚህ ግቡ፣ ይሄን ልበሱ፣ ይሄን አትልበሱ፣ ይሄ ሀላል ነው፣ ይሄ ሀራም ነው የሚል ይምጣ እስኪ ይኑር። ልክ የእስልምና ሸሪዓ በሙስሊም ሀገር እንደሚባለው የመጽሐፍ ቅዱስ ሸሪዓ ለምን አይተገበርም? የተሟላ መመሪያ ካላችሁ ግን ዛሬ ተመልሳችሁ እስልምና ህግ ሲኖረው ትወቅሱናላችሁ የተሟላ ነገር ሲሆን እና ወገኔ ለነፍስህ አስብ። አሁንም ኢስላም የሀቅ ሃይማኖት ነው ስለ አንድ አላህ ነው የሚሰብከው ጣዖትን አይሰብክም ነብይን አምልኩ አይለንም ነብይ ነብይነቱን እመኑ ይላል ኢየሱስን ካዱበት አላለም እንወደዋለን እናከብረዋለን እናቱንም ጭምር አምነን ተቀብለናል ከጌታ አላህ ውጭ ግን ማንም አይመለክም ግን አንተ ግን አምልኮን እንኳን ራሱ እንዴት እንደምታመልክ መጽሐፍ ቅዱስ በዝርዝር አይነግርህም በግል ፍላጎት ነው በቀን ስንቴ ታመልከዋለህ መጽሐፍ ቅዱስ የሚነግርህ የለም እንዴት ታመልከዋለህ ዝርዝር ማብራሪያ የለውም ወዴት ታመልከዋለህ? የግል መልስ ነው። መጽሐፍ ቅዱስ የሚነግርህ ነገር የለም። የህብረት ጸሎት አለ ወይስ የለም? አትግባቡም። church ላይ አንድ ላይ ቆማችሁ አንደኛው እያለቀሰ ሲጠይቅ፣ ሌላኛው ሲያመሰግን፣ ሌላው ትንቢት ሲናገር፣ ሌላው ሌላ ነገር ሲሰራ ነው የምታየው። የጋራ ጸሎት የላችሁም። በመካከል እንኳን ሞባይል ቢደወልልህ ጸሎትን አቋርጠህ hello ዳኒ አንዴ ጸሎት ላይ ነኝና ከአስር ደቂቃ በኋላ ደውልልኝ ትለዋለህ። ጸሎት ላይ ያለህ ሞባይል ማንሳት ይቻላል አይቻልም? አይነግርህም Bible ስለዚህ ነገር እስልምና ግን ስለዚህ እንኳን ይነግረናል። እኔ መስጂድ ውስጥ ገብቼ ሞባይል ቢጮህ ለሞባይሉ መልስ ብመልስ ይቻላል ወይስ አይቻልም? ተመልከት። አንድ ሰው ቢያስነጥስ ሰላት ላይ እያለ አልহামዱሊላህ ብሎ ጌታውን ማመስገን ይችላል። ይሄኛውስ ይማርህ ወይም ይርሐሙከላህ ብሎ መመለስ ይቻላል ወይስ አይቻልም? ዝርዝር ነገር አለው ሃይማኖቴ። አንተ ግን ስለ ጸሎት እንኳን ዝርዝር መመሪያ የለህም እኮ። church በሳምንት ቅዳሜና እሁድ ነው የምትሄደው። እሱም ረፍት ስለሆንክ እንጂ Bible ስላዘዘህ አይደለም። እቺ ቅዳሜና እሁድም sometimes ሰርግ ወይ ለቅሶ ካለብህ ወይ ደግሞ እንግዳ ቤት ከመጣ ካንስል ትደረጋለች። ምን ችግር አለ? ካንስል በማድረግህም ኃጢአተኝነት ስሜት አይሰማህም። ጌታህን የምታመልከው በፈለግከውና በተመቸህ ሰዓት ነው፣ አንተ በፈለግከው። እኛ ግን ለጌታችን የምንሰግደው እሱ እንዳዘዘን ነው። ትምህርት ቤት ገባን፣ መንግስት መስሪያ ቤት ተቀጠረን፣ ቤታችን ሆነን፣ ሰው ሀገር ሄድን፣ ስደት ላይ ሆነን፣ እስር ቤት ሆነን አይቀየርም። ቋሚና የጸና ህግ ነው። ይሄ ነው በቃ ሃይማኖት የምንለው እንጂ አረብ ሀገር ሲሄድ ሰላቱን ላቆመው ለጊዜው እንግዳ ነኝና አውሮፓ ሲሄድ ለማመዳቸው ድረስ የሚባል ነገር የለም። እናቴ እንኳ ሞታ ለቅሶ ላይ እንኳ ሆኜ የሚሰረስ ሰላት የለም። አግብቼ ሙሽራ ሆኜ ሚስቴም እንደዚሁ ሙሽራ ሆና አይቀርም። ቋሚ ነው ህጉ። እስቲ እናንተ ጋር እንደዚህ አይነት ነገር አላችሁ? ጸሎትን በተመለከተ ጌታን እንዴት ታመልካላችሁ ለሚለው እኮ ሙሉ መመሪያ የላችሁ። ምንም ነገር የለም። ፓስተሩ በሚለው ግን መሰረት ግን ትመራለህ ለምን ቁጭ ብለ ነበር ስብከት እያዳመጥክ ነው አሁን የእግዚአብሔር መንፈስ አንተ ላይ ሊወርድ ነው ተነስ ካለ ትነሳለህ ተመልከት ጸልይ ካለ ትጸልያለህ በልሳን ተናገር ካለ ትናገራለ ማን ነው እንዲሚያደርግህ ቁም ቁጭ በል ፓስተሩ ነው እኔን ግን ቁም ተነስ የሚለኝ የመስጂዱ አሰጋጅ አይደለም የጌታዬ ህግ ነው አንዴ ተጠናቆ አለቀ የዛሬ 1400 ዓመት ሁሌም ይሄው ዓለም ላይ ስታየው አንድ አይነት አሰጋገር ነው የምታየው በየዘመኑ በየሀገሩ የሚቀየር ሰላት የለም ለምን አንድ አምላክና አንድ መመሪያ ስላለን ነው አንተ ግን ፕሮቴስታንት ከሆንክ ኦርቶዶክስ church ገብተህ አብረህ አታመልክም ካቶሊክ church ገብተህ አታመልክም ሬማዎች ጋር ገብተህ አታመልክም ተመልከት እኔ ግን الله أكبر ያለበት መስጊድ ገብቼ ከጎን ቆሜ ይሰግዳለሁ መስጊድ ነው ፓኪስታናዊ ነው አረብ ነው አፍሪካ ነው ፈረንጅ ነው አይመለከተኝም ሰላታችን አንድ ነው ጥቁር ነጮችን ሲመራ ነው የምናየው ቅልቅል ሆኖ ነው የምናየው እዛ ቦታ ላይ ይሄ ሁሉ የሚያሳየን እስልምና ቀጥተኛ መንገድ ነው አንድ መመሪያና ስርዓት ያለው ነው እኔ ግን እንዳንተ ዛሬውኑ ኢየሱስ ጌታ ነው ያድነኛል ብዬ ባምን ላንተ ሌላው ይቅርና የመጀመሪያው ንግግር ኢየሱስ ያድናል የሚል ነው የሚል እኮ የለም መጽሐፍ ቅዱስ ላይ አንተ ግን ወደ እስልምና ብትመጣ የመጀመሪያው መግቢያ ሸሃዳ ነው የሚለው ራሱ እስልምና ውስጥ አለ ግን አንድ ሰው ክርስቲያን ለመሆን መጀመሪያ ምንድን ነው መሆን ያለበት የለም የተገለጸ ነገር ኢየሱስ ጌታ እንደሆነ ብታምን በልብ በአፍ ብትመሰክር ትድናለህ አልከኝ። no no ይሄኛው ላመነ ሰው ነው ወይስ ከውጭ ላለ ሰው ነው? ዝርዝር የተቀመጠ ነገር የለም። ምንም መመሪያ የላችሁም። ያመነ የተጠመቀ ይድናል ብሏል ስለዚህም ጥምቀቱ መጀመሪያ እንደ ኦርቶዶክስ በህፃንነት ነው ወይስ እንደናንተ የደህንነት ትምህርት ወስዶ ነው? ልዩነት የተፈጠረው እኮ ለዚህ ነው። እና ወገኔ ለአንተ አሁንም ለነፍስህ አስብ። እስልምና ሙሉ ነው። ምንም ያጠራጠር ነገር የለውም። ዓለምን መምራት የሚችል መተዳደሪያ ደንብ አለው። መንፈሳዊ ህይወቱም ጥልቅ ነው። ምህረትም አለው፣ ቅጣትም አለው። ሁለቱንም አብሮ ያስኬደ ነው። አላህ የበለጠው እንግዲህ ልብህን እውነቱን በልብህ ያስቀምጠው። ምናልባት እኔ የምናገረው ጆሮ ውስጥ ሊሆን ይችላል። በልብህ እውነቱን ይግለጽልህ። አንተም በትዕግስት ስላሰማኸኝ አመሰግናለሁ። mic free የምትለን ነገር ካለ አንተም በጣም ነው ደስ የሚለው አመሰግናለሁ። እንግዲህ ይሄ ውይይት ስለሆነ ደስ የሚል ነው። ግን እንዲሁ ውስጤን የተሰማኝ ስለ ነፍስ አስብ ስትለኝ ነው። የነፍሴ ወዳጅ ኢየሱስ ስለ እኔ ሞቶልኝ የዘላለምን ሕይወት ስለሰጠልኝ ምንም አትጠራጠር። እኔ ሰተት ብዬ ነው መንግስተ ሰማያትን ምገባው። ስጋዊ ሰው አይደለሁም፣ መንፈሳዊ ሰው ነኝ። እግዚአብሔር ደግሞ የበቀል አምላክ ነው። እግዚአብሔር ልብን ይመረምራል። ስለዚህ ግድ የለም ስለ እኔ አታስብ። ከንግግሮች በደንብ የምረዳው ጥሩ የዓለም ሰው ነህ፣ ጥሩ ዓለማዊ ሰው ነህ። መጥፎ ነገር የለብን በዓለማዊ ነገር። መንፈሳዊ ነገር ግን እንደሱ አይደለም። መንፈሳዊ ነገር የእግዚአብሔርን መስማት ነው። መንፈሳዊ ነገር እኛ ከፈረድን እግዚአብሔር ምን ይፍረድ? እኛ አዋቂ ከሆን እግዚአብሔር ምን ምን ያደርግ? እኛ ፈራጅ ከሆን እኛ ተበቃዮች ከሆን እግዚአብሔር ምን ያደርግ ይሁን? ለዚህ ነው እግዚአብሔር ዝም ብሎ ምድራችንንም ስታይ የተመለከተው። የጦርነት ምድር የሆን የግድያ ምድር፣ ደም የሚፋሰስባት ምድር የሆን ነው። ለዚህ ነው ለእግዚአብሔር አልሰጠንም እድሉን፣ እግዚአብሔርን አልጠየቅንም። እኛም እኛው ተዋጊዎች ስለሆን እኛው አሸናፊዎች ስለሆን ስለዚህ እግዚአብሔር ዝም እያለ ያለበት ጊዜ ላይ ነው ያለ ነው። አዎ እግዚአብሔር ግን ፈራጅ ነው፣ እውነትን ይፈርዳል። ስለዚህ ልክ አንተ እንዳልከው ልበልህ፣ እኔ ለአንተ ነው መጸልየው እግዚአብሔር የንስሐ ህይወት እንዳያሳጣ ለአንተም ለሌሎችም። ምክንያቱም ህይወቱን ሰጥቶ ቅር ሳይለው በመስቀል ላይ በመስቀል ላይ ተቸንክሮ ለኔ የዘላለምን ህይወት መንገድ የሰጠኝ ኢየሱስ ታማኝ ነው እንዳልከው ወደዳችሁም ጠላችሁም እንዳልከው ወደድክም ጠላህም የዘላለም ህይወት የሚገኘው ያለ ኢየሱስ የለም ያለ በለዚያ ሲኦል ነው እዛው ራስህን ታገኘዋለህ በሃይማኖት የዘላለም ህይወት የለም በሃይማኖት ጀይነት የለም ኢየሱስን በመቀበል እግዚአብሔር የላከውን አንድ ልጁን በመቀበል ብቻ ነው የዘላለም ህይወት ያለው። ይሄን እስከምትረዳ ጊዜ ድረስ ምንም ላረግልህ አልችልም። ይሄን ይሄ እስከሚገባ ጊዜ ድረስ ምንም ላረግልህ አልችልም። እግዚአብሔር ግን አንድ ቀን ልቦናህን ይክፈት እግዚአብሔር ግን አንድ ቀን በመንፈሱ ያገኝህ ይላል። በስጋዊ ነገር ያው እንደምትናገረው ነው። በስጋዊ ነገር ማንም መንግስተ ሰማያት የወረሰ የለም። በሃይማኖት ማንም መንግስት በህግ ህግ አያወርስም። በነገራችን ላይ እምነት ነው የሚያወርሰው። የእግዚአብሔር ሰው ታማኝ ነው። እምነት ነው የሚያስፈልገው። እምነት ሳይኖርህ በየትኛው ነው እግዚአብሔርን ለመውረስ መንግስተ ሰማያት ለመውረስ የምትሄደው? በጦረኝነት፣ በገዳይነት፣ በጥላቻ፣ በመበቀል ምንም history ውስጥ የለም። ይሄ በእግዚአብሔር ታሪክ history ውስጥ የለም። የዓለማዊውን ታሪክ እንደነገርከኝ ነው። በዓለም መታገል ይቻላል፣ ግን መጨረሻው ሲኦል ነው። ስለዚህ ለነበረን ጊዜ አመሰግናለሁ። በሚቀጥለው እግዚአብሔር እድል ቢሰጥ ብንኖርም ነው የሚለው እግዚአብሔር ቃል። እግዚአብሔር እዛ ቢያደርሰን አንዳንድ ነጥቦች እናነሳለን። ተባረክልኝ። ሁላችሁም ተባረኩ። በክርስቶስ ኢየሱስ ፍቅር ወዳቸዋለሁ። ሰላም ነው ወገናችን፣ እኛም እናመሰግናለን። እንግዲህ እስካሁን ለረጅም ደቂቃ ስነግርህ የነበረው ስለ ዓለማዊ ነገር ሳይሆን ስለ መንፈሳዊ ነገር ነው። የእስልምናን ሁለንተናዊነት ነው መንፈሳዊ ጎኑና ስጋዊ ህይወትንም የተመለከተ ህጎቹን ነው ላንተ ዓለማዊ መስሎ ከተሰማ አላህ ይግለጽልህ ከማለት ውጭ ምንም አልልም ወይ ምናልባት አንተም ፈቃደኛ አልሆንክም ለመረዳት አንዴ ኢየሱስ አግኝቶኛል ጀነትን ሰተት ብዬ እገባለሁ ብለህ ከወሰንክ እውነትን ለመረዳት ራስህን ላታዘጋጅ ትችላለህ ቢሆንም የአላህ ራህመት ከአንተ ይበልጣልና አላህ ይድረስልህ አሁንም ግን open mind ሁን ነገሮችን ለማጥናት ሞክር። ሌላው መዳን በእምነት ብቻ አይደለም። እስልምና የሚያስተምረው በእምነትም በህግም ጭምር ነው። ስራ የሌለው እምነት ከንቱ ነው። እምነት እምነት መሆኑ የሚረጋገጠው በተግባር ሲገለጽ ነው፣ ስራ ሲኖረው ነው። እምነት ማለት በእስልምና አስተምህሮ በልብ እውቅና ሰጥተኸው የምትቀበለው ብቻ ሳይሆን በምላስህ የምትመሰክርለት እንዲሁም በሰውነትህ ታዘህ የምትገልጸው ነው። እኛ ለምንድን ነው የምንሰግደው የምንደፋው የምናጎነብሰው ለምንድን ነው በልባችን ያመንነው ጌታ ስላለ ነው የምንጾመው ከገንዘባችን አውጥተን ለምስኪን የምንሰጠው ለምንድን ነው በልባችን ይሄ ድርጊት የሚያስደስተው አምላክ ስላለን ነው ይሄን በመስራታችን ቃል የገባልንን ነገር እንደሚያረጋግጥልንም ስላመን ነው ስለዚህ እምነት በስራ ሊቀየር ግድ ነው ስራ የሌለው እምነት ትርጉም አልባ ነው እምነት የሌለው መልካም ስራ ትርጉም አልባ እንደሆነ ሁላ ሁለቱ መያያዝ አለባቸው ስለዚህ እስልምና አቂደቱን ወሸሪዓ ይባላል እምነትም ህግም ነው ሁለቱን አካቷል ለዚህ ነው ብቸኛ ነው የምልህ ለእያንዳንዱ ነገር ዝርዝር መመሪያ ሰጥቷል ወዳጄ ምክንያቱም ማንም እንደፈለገ አያሽከረክረኝም ከዚህ ጀምር ብሎ ማንም አዲስ መመሪያ አያወጣልኝም ጌታዬ እንዳዘዘኝ ነው የሃይማኖት መሪዎቼ እኔን መመሪያ አውጥተውልኝ አያውቁም አላህና መልእክተኛው የተናገሩትን ይነግሩኛል እንጂ አዲስ ነገር ሊነግሩኝ አይችሉም አንዴ ተጠቃሏል ይሄ ግን እናንተ ጋር የለም እኮ ነው ምልህ በምን መልክ ነው ጌታን የምታገኘው ለአንተ መስመር የሚዘረጋልህ እኮ ሌላ መምህር አለህ ለአንተ ከየት እንደምትጀምር ከየት እንደምታቆም ምክንያቱም መጽሐፉ ጨርሶ አልነገረህም የተሟላ ነገር የለውም እስልምና ግን ሙሉ ነው ያንን ነው በተግባርም ደግሞ ያመጣውን ለውጥ ማየት እንችላለን መንፈሳዊነት በየትኛው እምነት ተከታዮች ላይ ነው ጎልቶ የሚታየው? የስጋ ባህሪያት ተብሎ የሚጠሩትም በአብዛኛው የትኛው እምነት ተከታይ ላይ ነው የሚታየው ካል ዓለም ላይ እኮ ማየት እንችላለን። ክርስቲያኑ ማጆሪቲ በሆነው በምዕራቡ ዓለም እስቲ የሚታዩት ስነ ምግባሮች የተሳሳተ እምነት ውጤት ሆኖ አይደለ የያዙት እምነት ትክክለኛ ከሆነ የሚከተሉት እውነት ከሆነ ለምን ማጆሪቲውን አልቀየረውም? ተጨባጩ ዓለም ላይ እኮ የምናየው አሁንም የስጋ ባህሪያቶች ጎልተው በብዛት የሚታዩት ሙስሊም ያልሆነው ማህበረሰብ ላይ ነው። ይህን ደግሞ ልንክደው የምንችለው ነገር አይደለም። ስለዚህ እምነት በስራ መገለጽ አለበት። እስልምና ሙሉ ነው ነው የምልህ። አንተ ግን አንድ ክርስቲያን እህትህ ዛሬ ሱሪ ማድረግ ፈልግ ያለው ብትልህ ጌታ ሚያየው ልብሽን ነው፣ ህግ አይደለም ምትላት ከሆነ ተመልከት፣ መጽሐፉ ስላልነገረህ ነው ነው የምልህ። እህቴ ግን እኔን ብትጠይቀኝስ እኔ አላህ ምን እንዳለ ነው መነግራት ፈቅዶላት ከሆነ ተፈቅዶልሻል አድርጊ፣ ሐራም ነው ክልክል ነው ምላትስ ጌታ ከልክሎ ከሆነ አይ ጌታሽ ከልክሏል ነው ምላት። መመሪያ አለ። የሙስሊም ሴቶች እኮ ጅልባብ የሚለብሱት እኮ የአረብ ፋሽን ስለሆነ አይደለም ወዳጄ፣ ጌታ ስላዘዘ ነው። የጌታችን ትእዛዝ አለ። ሱሪ ማይለብሱት እንደዚሁ ደግሞ ባለቤታቸው ስለከለከለ አይደለም፣ አላህ ስለከለከላቸው ነው። መመሪያ ምንጭ አለ ስለዚህ ከቀሚስ ስርስ መልበስ ትችላለች አትችልም አለ እንደዚህ ሁሉ መመሪያ ይቻላል ወይስ አይቻልም ሴቶች ብቻ ባሉበት መከፈት የምትችለው የሰውነት አካሏ አለ ወይስ የለም ያስተምረናል ግን ያንተ ይህንን ይነግራል። አንድ ክርስቲያን ሴት ጸጉሯን ተከፍታ በመንገድ መሄድ ትችላለች ወይስ አትችልም ብለህ ዋናው እኮ ልብ ነው ነው የምትለኝ አሁንም ለምን የለህማ መመሪያ በቃ ዋናው ልብ ነው በጸጉር አይለካም ትለኛለህ ግን ጸሎት ላይ ብቻ ሲሆን ራሷን ሳትሸፋፈን የምትጸልይ ሴት እንደተላጨች ይቆጠራል ትልና ጸሎት ወቅት ላይ ግን ትሸፈን ግን እሱም ያው በተግባር እያየ ነው አይደለም ከጸሎት ውጭስ ያለባበስ ስርዓት አላችሁ የላችሁም ይሄ ሁሉ አሁን ለአንተ ምንድነው አለማዊ ነው መንፈሳዊ አይደለም የአላህን ህግ ማክበር አለማዊ ተደርጎ ይቆጠራል እንዴ ልብስን እኮ ያወረደው ጌታ አላህ እኮ ነው አደምና ሐዋ ራቁታቸው መሆናቸውን ታውቃለህ አይደል እንዴ እኔ እናንተም እኮ ከእናታችን ማህፀን ስንወጣ ራቁታችን ነው የወጣነው ስለዚህ ልብስን ያስተማረ ለሰው ልጅ አላህ ነው ማንም አይደለም ልብስንም የሰጠ ለመጀመሪያ ጊዜ ጌታ አላህ ነው so ሃይማኖታዊ ያለባበስ ስርዓቶች የአላህን ህግ ማክበር ናቸው ሰውን የሃይማኖት ህግ መጠበቅ ካላደረው ምን ሊያድነው ይችላል አሁን አንተ ምን ትላለህ? ልክ ሰሞኑ ፌስቡክ ላይ እንደማየው ሃይማኖት አያድንም ኢየሱስ ነው የሚያድነው አልከን። መልካ ስለዚህ ኢየሱስ ከሃይማኖት ውጪ ነው ማለት ነው። ከሃይማኖት ውጪ ነው። እንግዲያውስ ሃይማኖትን ማን ነው ያመጣው ስንላችሁ ድርጅታዊ አመራር ነው አላችሁ። ትክክል። እናንተ ዘንድ ድርጅታዊ ነው። ቅድም ያልኩህን ነው የምትመሰክርልኝ። ቃሉ ላይ የሚወጣ ነገር የለውማ። በዚህ ግባ፣ በዚህ ውጣ የሚል መመሪያ ቃሉ ላይ የለም። እኛ ጋር ግን ሃይማኖት የአላህ ህግ ነው። ይህን አርጉ ያን አታደርጉ የጌታችን መመሪያ ብቻ ነው ያለው ማንኛውም ነገር ማለት ነው ዘካ እንኳን ስትሰጥ ምን ያህል መስጠት እንዳለብህ የሚያስተምር ሃይማኖት ነው አማረኝ ብለህ ዝም ብለህ ያለህን ገንዘብ ሁሉ ለድሃ መስጠት ክልክል ነው ይልሃል ሀጅ ስታደርግ ማሟላት ያለብህን መስፈርት ያስተምርሃል እና አሁንም አስብበት ጀነት ሰፈት ብለህ እንደዚህ እንደምትገባማ ቁርአንም ነገሮናል እኮ አይሁዶችና ክርስቲያኖች ጀነት የኛ ነች ብለዋል ነው ግን አንድ ፈተና ፈትኗቸው ነበር አላህ የዛኔ ለምን ሞትን አትመኙም አላቸው ምክንያቱም አንተም ሞትን መመኘት አለብህ ለምን አናውቅም ነገር ይቻለም እንግዲህ ትቀለባበ ልብ ተገለባባጭ ነው ይቻለም ደግሞ በልጭልጭ ነገሮች ያታልላሉ ሰውን ወደ ኃጢአት ይስባሉ ትላንት እንዳንተው ጌታን አምነን ጀነት ሰህት ብለን ገብተናል ሲሉ የነበሩ ሰዎች ኢስላምን አግኝተው ሰልመዋል ተቀይረዋል በአንተ እምነት ከጀነት ወጡ ማለት ነው ይሄ የጻፈንታ ሰዎች ላይ እንዳይደርስ ለምን ሞትን አትመኙም ነበር ያላቸው አላህ ፈሩ ያውቃሉ ሞትን ወዲያው ቢመኙ ወዴት እንደሚሄዱ ስለዚህ አሁንም ቆም ብለህ አስብ ለሰው እውነት የምትመስል መንገድ አለች ፍጻሜዋ ግን ሞት ነው ይላል መጽሐፈ ምሳሌ ላይ አንተም ቆም ብለህ አስብ እኔ ያለሁበት እውነት ነው ወይስ አይደለም እኛ አሁንም የምንልህ የአላህን ህግ መጠበቅ ያድናል ማመን ህጉን በማክበር ነው የአላህን ህግ ሃይማኖት ነው ሃይማኖት ድርጅታዊ አሰራር ነው ብለን ንቀንትተ ነው። ዝም ብሎ እምነት ነው ማለት ትርጉም አልባ ነው እኔ አላህ ቸር ነው ሰጪ ነው ብዬ እያመንኩኝ ጎረቤቶቼ ግን ተቸግረው እየተራቡ እየተሰቃዩ ካለኝ ካልሰጠኋቸው ምንድን ነው የእምነቱ ትርጉም ታዲያ ይሄ ነው እንደ እምነት እናንተ ጋር ያለው እምነት በስራ መገለጽ አለበት ሃይማኖት የሚባለው ይሄው ነው አላህ በእውነት ልብህን ይክፈተው አሁንም ሌላ ጊዜም ፈቅደህ አላህ አድርሶን የምትመጣ ከሆነ አደራ አሁንም ቀን አልቆጠራችሁም እንደባለፈው ይዘን ነበር እንዳትሉ ወስነህ የምትመጣ ከሆነ እንነጋገራለን እኔ ግን አሁንም የምነግርህ እስልምና ብቸኛው የጀነት መንገድ ነው ከኢስላም ውጪ የጀነት መንገድ የለም ነቢያት ሁሉ ያስተማሩት እምነት ነው በጣም እኔም ትንሽ ደከመኝ፣ ሰዓትም ረዘመ። እራት አልበላውም። በዛ ላይ ወገናችን ሰው እንጀራ ብቻ አይኖርም ተብሎ ተጽፏል። እንግዲህ አበባ ስጡት ለወገናችን ሳይወጣ አበባ ስጡትና በአበባ ሸኙት። ወንድማችን ኻሊድም እንደዚሁ جزاك الله አንተም ስላመጣኸው። እንግዲህ አላህ እውነቱን ያሳየን ለሁላችን። okay በሰላም እንዝጋው። የሰላም አምላክ እግዚአብሔር ከሁላችንም ጋር ይሁን። ጥሩ ውይይት ነው የተወያየነው። ያው ያነሳቸው መልሶች ቢኖሩትም መልሶች መልሶችን ጥያቄዎችን ስለሚያነሱ አሁን አናነሳም። በሚቀጥሉት ጊዜ እንወያይባቸዋለን። እግዚአብሔር ወደ መልካም ነገር ሊያመጣ እንደሚችል በዚህ ውስጥ እግዚአብሔር ልቡን የሚከፍት ሰው እንዳለ እርግጠኛ ነኝ። ያለ ምክንያት እኔንም ወደዚህ ጉባኤ አልጠራኝም። ይሄ የልጄ ጉዳይም ሳይሆን የእግዚአብሔር ሀሳብ ነው ላለው። ስለዚህ ክብር ለጌታ ይሁን። በአስገራሚ ሁኔታ ግን ትልቅ ዜና ለእናንተም ደስ የሚል በኢትዮጵያ ወደ 970 የሚሆኑ ሰዎች ጌታን አግኝተው እስላሞች ጌታን አግኝተው ወደ ጌታ መጥተዋል። ደስ ይበላችሁ። በአረብ አገርም እንደዚሁ ፌስቡክ እንደምትከታተል እንዳየኸው እንዳየኸው ነው። እዛ ብዙ የእግዚአብሔር ስራ እየተሰራ ነው። እግዚአብሔር ህዝቡን እያዳነ ነው፣ እየደረሰ ነው። እግዚአብሔር ለህዝቡና ክብር ለእግዚአብሔር ይሁን። ሰላም ሁኑልኝ። ሰላም ሁኑ ወገናችን። አንተ ያልከው እውነት ከሆነ በጣም ያሳዝነናል። እውነት እንኳን ቢሆን ሰዎች ወደ ጀሀነም መንገድ ሲሄዱ ደስታ ሳይሆን ትልቅ ሀዘን ነው። ነገሩ ግን ምንድን ነው? ፕሮፓጋንዳ ነው አንደኛ። ሁለተኛ ዘጠኝ መቶ ምናምን ሰው ነው ያልከው። እኛ ትልቁ ቁም ነገራችን ቁጥር ላይ አይደለም፣ ማስታወል ከቻልክ የሄዱበት ምክንያቱ ነው። ለምን አርባ ሚሊዮን ሙስሊም ኢትዮጵያ ላይ ፕሮቴስታንት አይሆንም? ከቁጥሩ angle ሳይሆን ከምክንያቱ ነው። እኔ ምክንያቱም Bible ላይ ነው አሁን መሰረት አድርጌ እስካሁን ስጠይቅህ የነበረው ምንድን ነው መጽሐፍ ቅዱስ የያዘው ጭብጥ ምን አለው ነው በቃ base ኡን የምፈልገው ከ Bible ኡ ነው ከተከታዩ አይደለም ይሄንማ ራስህም ታውቃለህ አይደል እስልምና the fastest growing religion in the world መባሉን በሙስሊሞች ሳይሆን በራሳቸው በክርስቲያኖች በተለይ አውሮፓ ላይ አውሮፓ ላይ ከዚህ ጭቆና ጋራ በሚዲያ ስሙ ከመጥፋቱ ጋራ ከሽብርና ከግድያ ጋር ከመያያዙ ጋራ ግን እስልምና በከፍተኛ ፍጥነት እየተስፋፋ ያለ ነው። ይሄን ግን ላንተ ማስረጃ እናደርግም። አሁንም ለምን የምንጠራህ ወደ ቁጥር ሳይሆን ወደ ቃሉ ነው። አንተ ግን መጽሐፉን ትተህ ዘጠኝ መቶ ሰዎች ጌታን ተቀበሉ በአረብ ሀገር አልክ። እሺ አንድ ሺህ በለው አረብ ሀገር ደግሞ ሶዋት አሁን ጥያቄው እነዚህ አንድ ሺህ ሰዎች ምን ቀይራቸው? ለምን የሰውን ሃይማኖት የሚቀይረው እምነት እውቀት ብቻ አይደለም፣ መጽሐፍ ብቻ አይደለም። አሁንማ ሆድ እየቀየረው እኮ ነው በብዛት ይሄ የታወቀ አይደል እንዴ? ለሆድ የሚቀየሩ አሉ። ሁለተኛ ደግሞ ከዚህ በፊትም በህይወት የገጠመኝ አለ። ነፃ ለመሆን ሲባል እናንተ እምነት ውስጥ የሚገቡ አሉ። እኔም ይሄን መሰክራለሁ ስለገጠመኝ። ለዛውም መርካቶ 23 ቀበሌ ነው። ሸምሱ የሚባል ልጅ ጴንጤ ሆኗል ተብሎ ሄጄ ጠየቅኩት። ምን አግኝተህ ነው እስልምና ላይ ነውር አይተህ ነው ወይ ወደዛ የገባኸው አልኩት። ወላሂ በግልጽ ነው የነገረኝ እስልምና ይከብዳል አለኝ ይሄ ነው በቃ የእናንተ የሚፈለገውም ለዚህ ነው አላህ ይጠብቀን እንጂ ስገድ ጾም አጅነቢ ሴት አትጨብጥ ለሊት ፈጅር ላይ ተነሳ ይከብዳል አዎ ክርስትና ላይ የለም ይሄው ኢየሱስ ጌታ ነው ካለ ሰተት ብሎ ይገባላ መስዋዕትነት የሚጠይቅ እምነት የለውም በሌሊት እንድትነሳ የሚጠይቅህ ነገር የለውም እንዲህ እንዲህ አድርግ የሚልህ ነገር የለውም ከሴቶች ጋር ያለህን ግንኙነት የቅርብ የስጋ ዘመዶች እነዚህ ናቸው ከነዚህ ውጭ ያሉት አጅነብይ ናቸው ከአጅነቢ ጋር ሊኖርህ የሚገባው ግንኙነት ሐራም እንዲህ እንዲህ ነው ብሎ በምንም ነገር አይከለክልህም ነፃ ነው ጌታ ፍቅር ነው ይላል እየሳመ ሐራም አይደለም ወይ የሰው ሚስት እንዴት ትስማለህ ብለውስ መጽሐፍ ቅዱስ ጠቅሶ መሳም ሐራም ነው ይለኛል ከየት ያመጣዋል ዋናው ልብ ነው እኔ በልቤ መጥፎ አላሰብኩም ይለኛል ይህንን ደግሞ አንድ አፖስትሊክ ቸርች ነው በአላህ ስም ነው ለዛውም የምናገረው ምዬ አፖስትሊክ ኦንሊ ጂሰስ ነው ለዛውም የነገረኝ አጠገቡ መጣ أجنبي የሆነች ሴት ሰላም ብሏት ስሟት እጇን ወደ እኔ ስትዘረጋ ይቅርታ ሃይማኖቴ አይፈቅድልኝም አልኳት ከሄደች በኋላ ጭራሽ የኔን እምነት ያነውርብኛል እሱ እንዴ ምንድነው የእናንተ ሃይማኖት ሴት ጥሉ ይላል እንዴ አለኝ እኔ መች ጥላች አልኩኝ ያልተፈቀደችልኝ ሴተች ለምን ጨብጣለሁ አልኩኝ በእናንተ ስለው እግዚአብሔር እኮ ፍቅር ነው አለኝ ተመልከቱ እንግዲህ መነሻቸው ምን እንደሆነ ስለዚህ አሁን ወገናችንም 900 መቶ ሰው አለኝ። እሺ ጌታን ተቀበሉ። በምን ችግሯቸው ነበር? ለጊዜው ያን ችግር ሊሞሉ ነው ወይስ ምንድነው? ምን ፈልገው ቁም ነገሩ ነው። እውነቱ ተገልጾላቸዋል ካልከን ያንን እውነት ነው አንተም እንድትነግረን የምንፈልገው። ያ እውነት Bible ላይ ካለ ይሄው እየተወያየንበት ነው። ከ Bible ውጭኛ ማናቀው ድብቅ እውነት ካለ እሱን እውነት አንፈልገውም፣ ይቅር። እኔ ግን ላንተ ምነግርህ የቁርአንን እውነት ነው። የቁርአንን እውነት ነው የምነግርህ። እስልምና ግን እጅግ እየተስፋፋ ያለ ነው። ይህ ምንም ጥርጥር የለው። መንግስታት ሊያቆሙት አልቻሉም። NGO ዎች መብዛታቸው ሊያቆሙት አልቻሉም። ሙስሊም ያለበት ክልል ነው የሚመረጠው NGO። የጌታን ቃል ማድረስ ለሙስሊሞች ነው። <laughs> pagan ኦች አያስፈልጋቸውም። ለምንድን ነው ሙስሊም የተፈለገው? ይህን ሁሉ አጠቃላይ አያያዙ እንግዲህ ወደ ሌላ ውስጥ አትክተተኝ እንጂ ሌላ ነገር ነው መልእክቱ። ቢሆንም ግን እስልምና አላህ የሚጠብቀው እምነት ነው እና ወገናችን አሁንም መጨረሻውን ጥሩ ብናደርገው ጥሩ ነው። አላህ ወደ እውነት ጎዳና አንተንም ይምራህ፣ ሐቁን ይግለጽልህ። እዚህ ላይ ይብቃን። ድጋሚ ከተነጋገርን ያው ቅድም የሚያልከው ነገር አለ ነገር ቢበዛ በአህያ ይጫንም ስላልክ እዚህ ላይ ማቆሙ መልካም ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አቡ ሃይደር በቃ ሌላ ጊዜ ሌላ ቶፒክ ካለን እና ወይም uh, የምናወራበት ነገር ካለ አሳውቃለሁኝ። አሁን በነበረን ቆይታ ግን ወላሂ እኔ በጣም በጣም ነው የተደሰትኩት። ሌላ ምንም የምልህ ነገር የለኝም። አላህ አሁንም እውቀትህን ይጨምርልህ። አላህ በላጭ ባደረገው ጀነተል ፍርዶስ ያስደስትህ። በቃ እኔ ምንም ማለት አልችልም እና ከሚፈለገው በላይ ነው የተደሰትኩብህ። አላህ አሁንም እውቀትን ይጨምርልን። እድሜያችሁን እኛ ኡስታዞቻችን እድሜያችሁን ያስረዝምላችሁ። ጀዛከላህ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሹክራን ወንድማችን ኻሊድ። ሰላም ሁኑ እንግዲህ ሰላም ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እጅ አውጡና አድሚኖች